أنزل الله قالوا نؤمن بما أنزل علينا ويكفرون بما وراءه ويكفرون بما وراءه وهو الحق مصدقا لما معهم قل فلم تقتلون أنبياء الله من قبل إن كنتم مؤمنين ولقد جاءكم موسى بالبينات ثم اتخذتم العجل من بعده وأنتم ظالمون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واسمعوا قالوا سمعنا وعصينا وأشربوا في قلوبهم العجل بكفرهم قل بئس ما يأمركم به إيمانكم إن كنتم مؤمنين قل إن كانت لكم الدار الآخرة عند الله خالصة من دون الناس فتمنوا فتمنوا الموت إن كنتم صادقين ولن يتمنوه أبدا بما قدمت أيديهم والله عليم بالظالمين ولتجدنهم أحرص الناس على حياه ومن الذين أشركوا يود أحدهم لو يعمر ألف سنة وما هو بمزحزحه من العذاب أن يعمر والله بصير بما يعملون قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا مصدقا لما بين يديه وهدى وبشرى للمؤمنين من كان عدوا لله وملائكته ورسله وجبريل وميكال من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين من العالم الشيطان الرجيم ما زال السياق الكريم مستمرا مع بني إسرائيل وعنادهم በኋላ እንደቀ እየቀጠለ እንደመጣው ስለ እስራኤል ክሷና በየዘመኑና በየሀገሩ ያደርጉት ስለነበረው ሙኻለፋና ይናዳቸው እየቀጠለ ነው ያለው። ምክንያቱም የእነሱ እንደባና ተንኮል ማወቅ ለሙስሊሞች ትልቅ ጠቃሚ ነገር መሆኑን ስለሚያውቅ አላ Subhanahu ወተላ በሚገባ እንድናቃቸውና እንድንጠረቀቃቸው ነበረ። ያደረገው ግን ሙስሊሞች እንደሚጠበቅባቸው ሆነው አልተገኙ ከነሱ አቋኛ ولقد አንዘና ኢለይከ آيات በይናት ይችዋው ወልቀሰም ትባላለች ላሟ ደግሞ ጀዋ በልቀሰም ላይ ትገባለች እና ምን ማለት ነው ወላሂ ለቀድ አርሰልና ኢለይከ አያትን በይናት እንደማለት ቃለ መሐላን ያመለክታል ወይም ወይዘቲ ወጀላሊ በክብሬ በማዕረግ የምልላችኋለሁኝ ለቀድ አንዘልና ኢለይክ ወደ አንተ በእርግጥ አውርደናል ይላቸዋል ወለቀድ አተና ወደ ኋላት ወደፊት ነው ወለቀድ አተይና ሙሳ الكتاب والله لقد آتينا موسى بن عمران الكتاب المشهور توراة ተውራት በመባል የሚታወቀውን ኪታብ በእርግጥ አውርደናል ይላል እንግዲህ ነቢዩላህ ሙሳ በበኒ እስራኤል ውስጥ ልዩ ቦታ ያላቸው ታላቅ ነብይ ናቸው ኪታባቸውም ደግሞ እንደዛው ወደረ የሌለው ኪታብ ነው ቁርአን እስከሚመጣ ድረስ እሱን የሚወዳደር ኪታብ አልነበረም እና ያንን ታላቅ ኪታብ የተሰጡት ዝነኛ ነብይ እንደውም እሳቸው ብቻ ሳይሆን ወንድማቸው ሀሩንም አብረዋቸው ነበሩ ለነሱ ይህንን ታላቅ እድል በእርግጥ ፈተናል ይላል አተና ሙሳ ብን ዕምራን ማአኺ ሃሩን አልኪታብ አልመሽሁር ታዋቂ የሆነውን ኪታብ ወባይ በእርግጥ ሰተነው ነበር ወቀፈና ሚን ቢሩሱል ከሱ በኋላ ደግሞ በርካታ የሆኑ መለክተኞችን አስከትለናል አስከታትለን አንጥተናል ይላል ማለት ከነቢዩላህ ሙሳ በኋላ በብዙ ዘመናት ሳይቋረጥ እንደ ሰንሰለት የበኒ እስራኤል ነቢያት በገፍ ነበረ የመጡት ማለት ነው እነዛ ሁሉ ኪታብ የተውራት በጣም ወሳኝ ኪታብ ከመሆኑ የተነሳ ተውራትን የሚሽር ኪታብ አልተላከላቸውም ተውራትን እየወረሱ ነው በሱ ላይ እየቀጠሉ የመጡት ኢሳ እስከሚመጡ ድረስ ማለት ነው እና ይህንን እንግዲህ ታላቅ እድል የተሰጣቸው ሰዎች ሙሳ ራሳቸው መሐመድን ባገኘው የእሱ ተከታይና አገልጋይ በሆን ደስ ይለኝ ነበር ያሉ ሰው ናቸው ኪታባቸውም ብዙ ጊዜ ነው ተውራት ደጋግሞ ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም የሚያወሳና የሚያወድሰው እሱ ሲመጣ ደግሞ ሁሉም ሰዎች ወደ ተጠቃለ መግባት እንዳለባቸው የሚነግርና የሚያስተምረው ይህ ሁኖ ሳለ ግን እድል ሲመጣላቸው በተቃራኒው ነው ሆኖ የተገኙት ማለት ነው እሱን እንዳትቀበሉት እንዳትከተሉት እንደተባሉ ሆነው ነው የተገኙት ወቀፈና ቢባዕዲህ ቢሩሱል ማለት ወአትባዕና ማለት ነው ከነብዩላህ ሙሳም በኋላ በርካታ የሆኑ መለክተኞችን ተከታትለው እንዲመጡ አድርገናል ሁላቸውም ታዲያ ያንኑ መሰረት እያጠናከሩና ትንቢውን እያጎለበቱ ነው እንጂ የመጡት ሌላ ከዛ የተለየ ነገር ወይም ከእስራኤል ውጪ ለማንም እድል አይሰጥም የሚል የተናገረና ያስተማረ ማንም የለም ማለት ነው ወአተና ብነ መርየም አልበይናት እንደገና የመጨረሻው ማጠቃለያው ነብይ ኢብኑ መርየም በሱም ደግሞ የአላህ ነብይ መሆኑን አጉልተው የሚያሳዩ ግልጽ የሆኑ ተአምሮች ፈጠነው ይላል እና ነቢዩላህ ዒሳ ገና ካፈጣጠራቸው ጀምሮ ታምር ነው ሁኔታቸው ሁሉ ያላባት ከድንግሏ እናታቸው ከመሬም ስለተወለዱ አባት ስለሌላቸው ወደ እናታቸው ነው የሚነስባቸው ዒሳ ብነ መርየም የመርየም ልጅ ዒሳ ለሆነውም አልበይናት ማለት አልሙዕጂዛት ልዋዲሃት ግልጽ የሆኑ ተአምሮችን ሰጠ ነው እኛ የመረጥነውና የላክነው መሆኑን የሚያረጋግጡለት ተአምሮች ሰጠነው ይላል እና በሌላው አያት እንደሚዘረዝረው ማለት ነው አይኑ የተሰወረን ሰው ቢስሚላህ ብለው አይኑን በመዳሰስ ያበሩለት ነበረ እንዲሁም የማይናገረውን ዱዳ እንዲናገር ያደርጉ ነበረ ለምጥ በሽታ የያዘውን ደግሞ በመዳሰስ ብቻ ወዳውኑ ቆዳው እንዲስተካከል ያደርጉ ነበረ ከዛም አልፎ ህሙማንን በማንኛውም የበሽታ የተጠመደን ሰው በቅጥበት ወዲያውኑ ዱ አድርገው ይፈውሱት ነበረ ከዛም በላይ ሙታንን በአላህ ፍቃድ ያስነሱ ነበረ ማለት ነው እነዚህ እንግዲህ በጣም ግልጽና ጉሉ የሆኑ ተአምሮች ናቸው ይህን ሁሉ ማስረጃ ወይም ይህን ሁሉ የከራማና ሙዕጂዛት አላህ ስብሓናሁ ወተላ አስታጥቆ ነው የላከው ኢሳን ነው ወአየድናሁ ቢሩሂል ቁዱስ ከዚያም ደግሞ በሩሁል ቁዱስ አጎለበት ነው ይላል ሩሁል ቁዱስ ማለት የተለያየ ትርጉም አለው አብዛኛዎቹ ሙፈሲሮች የሚስማሙበት ሩሁል ቁዱስ ማለት ጅብሪሉል አሚን ማለት ነው ተታማኙ ባለሟላችን እሱን እንዲጎለብትና እንዲጠነክር አደረግነው ይላል ጅብሪል رئيس الملائكه الكرام የተከበሩ መላእክቶች ሁሉ አለቃ ነው እና ይሄ የመላው ሰማያት ነዋሪ የሆኑትን የሁሉ መላእክቶች አለቃ ጅብሪል አሚንን ኢሳን እንዲንከባከበውና ከጥላት እንዲጠብቀው መደብንለት እንደተራዘብ አድርገን ይላል ማለት ነው ይህ እንግዲህ በጣም ትልቅ ክብር ነው ነብዩላህ ኢሳ አላህ ዘንዳ ምን ያህል ታላቅ መሆናቸውን የሚያመለክተው የመላእክቶች አለቃ የሆነውን ጅብሪል 24 ሰዓት ጥላት እንዳያጠቃቸው በቅርብ እንዲከታተልና ጥበቃ እንዲያደርግላቸው መስጊድ ነበር ይላል ማለት ነው ያ አንደኛው ትርጉም ነው ሌላኛው ሩህ ቁርስ ማለት ቁወተ ኢማን ተብሎ ተተርጉሟል ማለት ነው ነብዩ ኢሳ መንፈሰ ጠንካራነትን የተላበሱ ታላቅ መሪ ነበሩ ማለት ነው ጥላት የፈለገውን ያህል ቢረባረብም ከአላማቸው ፍንክች የማይሉና የማይበገሩ ታላቅ ሰው ነበሩ ስለዚህ በዚህ ታላቅ መንፈስ ነው የሆነውን ታላቁን ነብይ በመጨረሻ ላክንላቸው ይላል ማለት ነው እና እነዚህ ሁሉ እድል እንግዲህ አላህ Subhanahu Wa Ta'ala የሰጣቸው ለመጨረሻው ነብይ እንደ መንደርደሪያ አድርጎ ነው እነዚህን ነብዮች በየተራቸው እየተቀበሉና እየተከተሉ መጥተው በእነሱ አማካይነት ደግሞ ያወረዳቸው ኪታቦች በመጨረሻው ነቢይ ይመጣላቸዋል እያሉ ስም ተመልክ አድርገው በትንቢ ከነገሩና ካዘጋጁ በኋላ መጨረሻ አንተ ስትመጣ በቀላሉ ሊቀበሉህና ሊተባበሩ ነበር የሁሉ የተደረገው ነው የሚለው ይህንና ጅሬ የሁሉ ጥረት ተደርጎ በመጨረሻ በተቃራኒው ነው የወጡት አንተን መቀበልና መከተሉ ቀርቶ እንዳውም ከለየላቸው እና ተካፍሮቹ ጋራ በመወገንና በመተባበር እና ተልቆህን ባጭሩ ለመስጠትና ከንቱ ለማስቀረት ያላደረጉት ጥረት የለም ይህ መሆኑን አውቃችሁ ለወደፊትም ቢሆን እነዚያ አይሁዳውያን ለእስላምና ለሙስሊሞች የማይጥል የማይተኙላቸው መሆኑን ከዚህ ታለፈ ታሪክ ልትማሩ ይገባል ነበር ማለቱ ማለት ነው አፈኩለማ ጃአኩም ረሱል ይላል ታዲያ እናንተ እስራኤላውያን ከጥንት ጀምሮ እስከ መጨረሻ ድረስ በእኔ በኩል የተላከ መለክተኛ በመጣላችሁ ቁጥር ቢማላተው አንፉሱኩም የእናንተ ዝንባሌዎች በማይፈልጉት አቅጣጫ ሊኖሯችሁ በመጡ ቁጥር ይላል እስተክበርቱም በአላህ መለክተኞች ላይ ትኩራራላችሁ አይደለምን ይላል እንግዲህ እነሱ ሁልጊዜ ጊዜያዊና ቁሳዊ ጥቅም ላይ ነው የሚያተኩሩት በኒ እስራኤል ማለት ነው የእነሱን ታላቅነት የሚያንጸባርቅ የእነሱን ጥቅም የሚያስከብር እነሱ የሚፈልጉትን የሚሰብክ ከሆነ ይቀበሉታል ማለት ነው ያላ ነብዮች ደግሞ እንደዛ ሆነው ሊመጡ አይችሉም ምክንያቱም የአንድ ግለሰብ ሆነ የብሔረሰብ ጥቅም እና የበላይነትን ቢሰብኩ አይደለም የአላህ ረሱሎች የሚመጡት የአላህን የኻሊቀ ሰማያት ወልአርድን ክብርና ግርማ አስተዋውቀው ሰዎች በሱ ፍቃድ እንዲመሩ ነው እና ሰዎች ደግሞ በመሰረቱ የአደም ዘር ናቸው እና አክረመኩም እንደላህ አጥቃኩም እንዳለው ታላቅ ለመሆን የፈለገ ተቋን መታጠቅ ነው ያለበት እኔ እስራኤል የሚሆን በኒ ፎላን በኒ አላን የሚሆን የማንም ዘር ይሆን ዝሮ ዝሮ አደም ላይ ይገናኛልና ትልቅ ለመሆን የፈለገ በተቆላህ ብቻ ነው ተወዳድሮ ማሸነፍ የሚችለው ከዛ ውጭ አለው ግን የኔ ኢገሌዘር ነኝ እያለ ሊቆፈስና በሌላው ላይ የበላይነት ሊያሳይ የዚህ ጠበቃ ሆኖ አልመጡም ያላህ ረሱሎች ማን ነው እነሱ ግን የሚፈልጉት ምንድነው የነሱን የበላይነት የሚያንጸባርቅና የሚያስጠብቅ ነብይ እንዲመጣ ነው የሚጠብቁት ማለት ነው ይሄ ባልሆነ ቁጥር ምላሹ ምን ይሆናል ተጎልቱም ይኮሩበታል ጆርባ ያዞሩበታል ማለት ነው እነሱም ፍላጎት እንደማያስከብርላቸው ከሌላው ህዝብ ለይቶ ወልዩ ቦታና ክብር የማይሰጣቸው መሆኑን ሲያውቁ ወዲያውኑ ፊታቸውን ያዞሩና ይኩራሩበታል ማለት ነው ከዛ ከመኩራራታቸውም ብዛት የተነሳ ምን ያደርጋሉ ፈፈሪቀን ከደብቱም ከፍሎችን ከነዛ ነብያት አላችሁ ጭራሽ እንደላይ እንዳልሰሙ ሆነው ተውራት እንጂል ይመጣል ተብሎ የተነገረለትን ስም ተመልክ ምልክቱን ቁጭ አደረገውን ወንበሽረን ቢረሱል የእቲ ባሪስ ባድ አህመድ እንዳለው ጭራሽ አይደለም ብለው ሸምጥተው የሚክዱበት ደረጃ ይደርሳሉ ማለት ነው እና እርግጥ ነው የመጨረሻ ነብይ ይመጣል ግን ይመጣል ተብሎ የተነገረለት በተውራት በትንቢት የተነገረው ይህ ሳይሆን ሌላ ነው ገና ይመጣል እያሉ የመጣውን ጀርባ ያዘሩበታልና ይኩራሩበታል ይላል ይህም ሳይበቃ ወፈሪቀን ተቁትሉን እንደገና ሌላውን ክፍል ደግሞ ጭራሹን ትገሉታላችሁ እንደ ተራ ወንጀለኛ አድርጋችሁ ይላችኋል ማለት ነው እና እንግዲህ ያስተባበሯቸው በጣም በርካቶች ናቸው ከመዘ የሚቆጠሩ ናቸው ማለት ነው የገደሏቸው አሉ ከነሱ መካከል ማስተባበሉ ሳይበቃ በቀጥታ እንደ ተራ ወንጀለኛ አሳደው የጨፈጨፏቸው ነብዩላህ ያያ ነዘከሪያና ሻያ የተባሉ ነብዮች በእነሱ እጅ ተገለዋል ማለት ነው እንግዲህ በበኒ እስራኤል ውስጥ ከተሰራው ጀሪማ የመጨረሻው ቁንጮ የደረሰው ይሄ ነው በየትም ኡመቱ ዘመን በማንኛውም ኡመት ያልተሰራ ግፍ ማለት ነው በአለም ላይ ያሉ ህዝቦች ነብይን ግፋቢል ያስተባብላሉ እንጂ የገደሉ የሉ። ግን በእኔ እስራኤሎች ብቸኛ ጸረ ነብያት ከመሆን የተነሳ ነብያትን ማስተባበሩም ሳይበቃቸው እስከ መግደል ድረስ ሄደዋል ይህ ነው የእነሱ ታሪክ እና በዚህ መልክ ተጠንቀቋቸው ይላል አላህ Subhanahu Wa Ta'ala የአላህ ነብያትን ልክ ያላህ መለክተኞች መሆናቸውን መቶ በመቶ እያወቁ ማስተባበሩም ሳይበቃ የሚገሉ የሆኑ ህዝቦች ከነዚህ ህዝቦች ምን ትጠብቃለህ እንግዲህ ከዚህ ወዳ ነው የሚለው ሌላ ዳያ ተራ ሰው ነው አሊም ቢሆን ተቀይ ቢሆን ሙጃሂድ ቢሆን የፈለገው ቢሆን እነሱ ዘንዳ ግምት ሊኖረው አይገባም ለምን ነብይ ኢስላም ያላረገ ሰው ለሌላ ሰው ቦታ ሊሰጠው ይችላል እና ብዙ ጊዜ ከነሱ ጋር መቀራረብ ይቻላል መስማማት መግባባት ይቻላል የምትሉት ከንቱ ነው እንግዲህ ይሄ ቢቻል ኑሮ በነብዮች ጊዜ ነበር የሚቻለው ነብዮች አንደኛ በችሎታቸው ተማንም የላቁ ናቸው ሰውን በማግባባት በመልካም ስነ ምግባር በደግነት ማንም ሊወዳደረው አይችልም ነብይ ህክማ ነው የነ ዘከርያ የተገደሉት እነሱ ጋራ መኖር መግባባት ቢቻል ኑሮ የአላህ ነብዮች ስልጣን አላህ ሰጥቷቸዋል እና በዛ ባላቸው ችሎታ ተጠቅመው እነሱ ጋራ መቻቻልና መግባባት የሚቻለው በነብዮች ደረጃ ነበር ቢቻል ኑሮ ማለት ነው ግን ያን እንኳን ለማድረግ ካልተቻለ ከዛ በኋላ ሌላ ሰው መጥቶ ከነሱ ጋራ መግባባትና መስማማት ይቻላል ማለት ከንቱ ነው ምክንያቱም የነሱ አላማ አንድና አንድ ብቻ ነው እኛ ብቻንን በምድር ላይ መኖር የሚገባን ቅዱሳን ንጹሃን ከዛ ሌላ ያለው ቦታ የለውም ብሎ የሚያውጅ ሰው ነው የሚፈልጉት ይማላተ ወአንፉሶ ማለት ይሄ ነው እነሱን ለእና የሚያውጅና የሚያንጸባርቅ መሆን አለበት ይህን ለማድረግ የሚችል ሰው ካለ ተቀበሉታል ይህ በላይ ምን ይፈልጋሉ ከዚህ መለስ የሆነ ነገር ግን የፈለገው ነገር ቢሆን ከየትም አቅጣጫ ይምጣ ሊቀበሉት አይችሉም ለዚህም ማረጋገጫው በርካታ ነብያቶችን ሲያስተባብሉና ብሎም ሲገድሉ መቆየታቸው ራሱ አረጋገጫ ነው ይላል ማለት ነው እና ይህንን መዋጃ ተርኪጣብ እያደረጋቸው ነው በወቅቱ የነበሩትን በመዲና ዙሪያ በኒነዚር በኒቁረይዛ በኒ ቀይኑቃ የተባሉትን ነው አላ ፈሪቀን ከዘብቱም ወፈሪቀን ተቅትሉን ይህን ልትክዱት የማትችሉት ተጨባጭ ታሪካቸው ነው ወይ እናንተ አባቶች ቅድመ ይሄን አላደረጉ ምን ስለጠይቃቸው አላደረጉም ሊሉ አልቻሉም ማለት ነው ምክንያቱም ሊካድ የሚቻል ነገር አይደለምና ይሄን ያደረጋችሁ ሰዎች ታዲያ እንደለመዳችሁ አሁንም የመጨረሻውን ነብይ ብታስተባብሉ ከእናንተ የሚጠበቀው ይሄ ነው የሚገርመው ሙስሊሞቹ እናንተ በእየተል ኸይር አላችሁ ብለው ተስፋ ማድረጋቸውና መዘናጋታቸው እንጂ እናንተማ ወጥሮንም ከዚህ ውጭ ልትሆኑ እንደማትችሉ ነው ይላል ማለት ነው ወቃሉ እና ማስተባበላቸውን ተብሪር ለማድረግ ማስተባበላቸው ነብይ ማስተባበላቸውን ቢክዱት አልቻሉ አላስተባበልንም ብሎ መከራከር እንደማያዋጣ አወቁና ሙበሪር ፈለጉለት ማለት ነው ሙበሪር ማለት ምክንያት አሁን ነብያትን ማስተባበልን አስተባብለናል ትልል እናስተባብል ያደረገን እኮ እንደዚህ ምክንያት ስላለን ነው ሊሉ ወከሩ ምክንያቶች አንዱ ምንድነው قالوا قلوبنا غلفنا ልቦቻችን የተሸፈኑ ናቸው ልቦቻችን የተሸፈኑ ናቸው ማለት ከኛ ፍቃድ ውጭ ከሚመጣ የሚመጣ ነብይ ለመስማትና ለመረዳት ልባችን ፍቃደኛ አይደለም አሉ ማለት ነው እና እኛ ልባችን የሚከፈተው የኛ ቡድን ብቻ ሲናገር ነው በዛው ጫለው ከመጣ ምንም ልባችን ሊቀበለው አይችልም እና እንግዲህ አትዛሩን አንዲያ አቅበሁ ምን ይባላል አይነት አነጋገር ማለት ነው አንድ ሰው ወንጀል በሚሰራ በሚሳሳት ጊዜ ተቀባይነት ያለው ምክንያት ካመጣ እንዲህ ከሆነ ምንም አይደለም ተብሎ ይታለፋል የነሱ ግን ከወንጀሉ የበለጠ የትዛሩ ምክንያቱ ነው እንደገና ወንጀል ሆኖ የመጣው ማን እና ልባችን የተሸፈነ ነው ማለት ምን ማለት ነው ወትሮስ ችግሩ ምንድነው ታዲያ ልባቸው ሀቅ እንዳይገባ የታሸገ ነው ማለት ነው ልባቸው በእነሱ አመለካ አስተሳሰብ እውቀት ከኛ በላይ ራሳር ነው እውቀት ተሞልተናል እውቀት ስለተሞላ አንድ የተሞላ ቃ እንደሚታሸግ ሌላ ነገር አይጨምርምና እውቀት ከኛ የተረፈ ነው ለማለት ነው የፈለጉት ማለት ነው ግን አይደለም እውቀቱ ሳይሆን ሸሩ ነው የተሞላው ማለት ነው ተላአነሁም الله بكفرهم እነሱ እንዳሉት ይህንን ልባቸው በቀጥታ ታሽጎ ሳይሆን አላህ በከዴታቸው ሳቢያ ስለተቆጣባቸው ስለረገማቸው ነው አላህ የተረገመ ሰው ለኸይር አይወፈቅም አላህ አሽቂያ አድርጓቸዋልና ማለት ነው በተጨማ በተደራራቢ በፈጸሙት ወንጀል ሳቢያ አላህ ተቆጥቶ ስለረገማቸው ነው ማንም ነጋሪና አስተማሪ ሲነግራቸው የማይዋጥላቸው እንጂ እነሱ እንዳሉት በቀጥታ የተዘጋ ነገር አልነበረም ማለት ነው በልግመትና በተንኮል ነው የተዘጉት በላነሁም الله بكفرهم እና በከቤታቸው ሳቢያ አላህ Subhanahu Wa Ta'ala ረገማቸው በመሆኑ ፈቀሊለም ማዩሚኑን እነሱ ትንሽን ብቻ ነው የሚያምኑት ትንሽ ብቻ ማለት የነሱን ጥቅም የሚያንጸባርቅ ነገር ከተነገራቸው ይቺ ትክክል ይላሉ ማለት ነው ታላቅነት የሚያወድስ ታሪካቸውን የሚያወጉስ ከመጣ ከዛ ውጭ ያለው ነገር ግን አይዋጥላቸውም ማለት ነው ወይም ከነሱ መካከል አያምኑም እንዳይባል ያህል የተወሰኑ ግለሰቦች ሊያምኑ ይችላሉ በግለሰብ ደረጃ አብዛኛዎቹ ግን የማመን እድል የላቸውም አላህ ረግሟቸዋልና ይላል ማለት ነው هذا وصلى الله وسلم على النبي وعلى اله ፈታውን በሚከተለው ኢንሻአላህ እንመለስበት فلما جاءهم كتاب من عند الله مصدق لما معهم እና እነዚያ አይሁዶች ቀደም ሲል አላህ Subhanahu Wa Ta'ala በርካታ ነብዮች በተከታታይ ሲልክላቸው እንደቆየና የመጨረሻው ነብይ ደርቦ እንደሚመጣ ከተነገራቸው በኋላ በትንቢው መሰረት ኪታብ ሲመጣላቸው ይላል ከአላህ የሆነ ኪታብ ቁርአን ማለት ነው እንግዲህ የመጨረሻው ነብይ የመጨረሻውን ታላቅ ኪታብ ይዞ ይመጣል እየተባለ ሲነገር ከቆየ በኋላ እነሱም ደግሞ ይመጣል እያሉ በጉጉት ሲጠብቁ ከቆዩ በኋላ በዛ በትንቢው መሰረት ከጌታ የሆነ ኪታብ ይላል ጌታ የሆነ ኪታብ ሲል እንደው ከማንም በኩል የመጣ አለመሆኑ ሲያረጋግጥ ነው በቀጥታ ከኔ የተላከ የሆነው ኪታብ ቁርአን አልአዚም ሲመጣላቸው ሙሰዲቁን ሊማ ማአሁም እነሱ ጋራ የከረመውን ኪታባቸውን የሚያረጋግጥ ሆኖ ሲመጣላቸው ይላል እነሱ ጋራ የቆየው ተውራትና እንጅል ዘውር ነው እና እነሱ ጋራ የቆየው ኪታብ በመሰረቱ ልክ እኔ ከመጣሁበት ምንጭ ከረበል ዓለሚን ነው ተውራት እንጂል የመጣው እያለ وانزل التوراة والانجيل من قبل هدى للناس እንደሚለው ሱረቱ አለ ኢምራን ላይ እየመሰከረ መጣ ማለት ነው ለቀደምት መጽሐፎች በዚህ መልክ ሲመጣላቸው ታላቁ የጌታ ኪታብ ወካኑ من قبل يستفتحون እሱ ከመምጣቱ በስተፊት ደግሞ ውጤትን ይናፍቁ ነበረ አላህ Subhanahu Wa Ta'ala መልካም እድል እንደሚከፍላቸው በጉጉት ይጠብቁ ነበር ይላል على الذين كفروا كهاديان በሆኑት ህዝቦች ላይ فلما جاءهم كتاب فلما جاءهم ما عرفوا ቀደም ሲል ይመጣል ተብሎ የተነገሩ እና ያወቁት የሆነው ነገር በገቢር ተከስቶ ሲመጣላቸው ከፈሩ ቢህ በመቀበልና በመከተል ፈንታ ክደው ታረፉ ፈላነቱላህ على الكافرين በእንዲህ አይነቶቹ ከሃዲዎች ላይ አላህ እርግመት ይውረድባቸው ይላል አላህ Subhanahu Wa Ta'ala ማንዲ ነዚህ ይሁዶች ቀደም ሲል አላህ Subhanahu Wa Ta'ala በጣም ሰፊ ሰጥቷቸዋል በመቶ የሚቆጠሩ ነብያት ናቸው በእነሱ መሃል ከዚህ ማለት ነው እና ከሙሳ ቀጥሎ እስከ ኢሳ ድረስ በጣም በርካታ ነብዮች እየተከታተሉ መጥተው ሁሉም በመጡ ቁጥር መሰረቱን እያረጋገጡ ነው የሚመጡት እኛ የመጣ ነው ያው ትምህርቱን ለማስቀጠል ነው አዲስ ኪታብ ይዘን አልመጣንም ነው የሚሉት ከሙሳ በኋላ የሚመጡት እስከ ኢሳ ድረስ ማለት ነው ተውራት በመካከላቸው አለ ያው ነብዩ ተረኛው ነብይ ስላለፈ አንተ ይልና ቀጥል ብሎ ስለላከኝ አስተማሪ ከተቀያሪ ሁኜ ነው የመጣሁት እያሉ ነው የመጡት ሁሉም ማለት ነው ያ ኪታብ በሚመጣላቸው ኪታብ ተውራትን ይያወጀስና እያመጎሱ ወደፊት ደግሞ የሚመጣው ተውራትን ሊተካ የሚችለው ታላቅ ኪታብ ቁርአን እንደሆነ ደግሞ ይናገራሉ ማለት ነው ያ ኪታብ ሲመጣ ደግሞ ቁርአን እስከዛሬ አብሯቸው የቆየውን ቀደምት መጽሐፍን ይመሰክርለታል ተውራት የአላህ ኪታብ ነው ኢንጂል የአላህ ኪታብ ነው ዘቡር የአላህ ኪታብ ነው ጽሁፎች አላህ ኩቱቦች ናቸው እያሉ እያለ ነው የሚመሰክረው ሲመጣ ብለው ተናግሮ ነበረ በዛ መሰረት መጣ ቁርአን ማለት ነው እንግዲህ ይሄን ያለበት ምክንያቱ ለምንድነው ነው ኪታብ ቁርአን ሲመጣ እኔ ብቻ ነኝ ታላ የመጣሁት ኪታብ ከኔ በፊት ያለ ምንም ነገር አላቅም ቢልኑሮ ላለመቀበል በር ከፍት ነበረ ማለት ነው የኛን ኪታብ እየሻረና እያነወረ እንዴት አድርገን እንቀበለው ለማለት ይመች ነበረ ግን ያንተ ኪታብ ተውራት እኮ ትክክል ከአላህ የመጣ ኪታብ ነው በመሰረቱ ግን አገልግሎቱን ጨርሷል ግዜው ስላለቀ ነው መተኪያ የመጣው ብሎ ነው የሚናገረው እንጅልም ባወቱ የአላህ ኪታብ ነው ግን አሁን ወቅቱ ስላለቀ ተረኛው እኔ መጥቻለሁ እንጂ እነሱ የአላህ ኪታቦች አይደሉም ብዬ አንለቅፋቸው ልክ እንደኔ ከአላህ ነው የመጡት እያለ እየመሰከረላቸው መጣ ማለት ነው ይህ ከሆነ ቁርአን ለአህል ኪታቦች ወዳጃቸው እንጂ ጥላት ሊሆን ባልተገባ ነበር ማለት ነው ለምን አንድ ኪታብ ራሱ ከአላህ የመጣሁኝ ነው ብሎ መናገሩ ሌላ ምስክር ካልተጨመረለት እውነትም ውሸትም ሊሆን ይችላል እህቲማል ነበረው ማለት ነው ግን ከኋላው ቀጥሎ የሚመጣው ቀዳሚው ኪታብ እኮ ከጌታ ነበረ የመጣው ካለ አረጋገጠለት ማለት ነው ምስክርነት እሱ ከመምጣቱ በፊት ከነበረው ደረጃ እንደው ከፍ አለ ከዛሬ እኮ አንድ ሰው አስመጣይ ሰው ነብይ ነኝ ብሎ ኪታብ ከአላህ ከሰጠኝ ብሎ ሙከደም ሙተነቢዎች የሉም እንዴ በታሪክ ላይ ነብይ ሳይሆኑ ነብይ ነን ያሉ ወልተዋል የተለያዩ ዜማዎችን ግጥሞችን እያቀነባበሩ ቁርአን መጣልን የሚሉ መጥተዋል በታሪክ ግን ከዛ በምንድን ነበር የሚለየው ተውራትና እንጂ ተኋላ የመጣው ኪታብ ትክክል ነው ብሎ በመመስከሩ ነው ያጸደቃቸው ማለት ነው ግን በስራ ላይ እንዳይውሉ ተረኛው እኔ ነኝ እኔ ወርሻቸዋለሁ በእነሱ ላይ በእነሱ ውስጥ የተነገሩትና የተሰጡት ትምህርቶች አስፈላጊ የሆኑትን ወደኔ ተጠቃለው ወርሻቸው ወርሻቸዋለሁ አላስፈላጊ የሆነ ጊዜ ያለቀባቸው ደግሞ ተሽረዋል በመሰረቱ ግን ኪታቡ ተውራትም እንጅልም ከአላህ ነው የመጣው ብሎ ነው እየመሰከረ የመጣው ማለት በዚህ መልክ የመጣ ኪታብ ወዳጃቸው ነው እና እኛ እስተዛሬ እኮ ተውራት ከአላህ ለመምጣቱ ምን ማረጋገጫ የሚል ተቃዋሚ ቢመጣ ማረጋገጫ አልነበረም አሁን ግን ተረኛው ቁርአን መስክሮለታል ብለን እንከራከራለን ብለው ሊጠቀሙበት ነበር የሚገባቸው ማለት ነው እነሱ ግን ቢላክ የነሱ ኪታብ እያወደሰና እየቀደሰ የመጣው ኪታብ አንተን አንፈልግህም ብለው ካዱት እንግዲህ ማዕቁል አይደለም ማለት ነው በሎጂክ ደረጃ ሲታይ ይሄ ወዳጅ ልጅ ውለታ የዋለልህን ኪታብ ልትጠላው አይገባም ነበር ልትደግፈው እንጂ ማለት ነው እሱ ራሱ ግን ቀደምት መጽሐፎችን አላቅም ቢል ወይንም ዋጋቢስ ናቸው አይረቡም ቢል ኑሮ ያኔ ልትጠላው በተገባ ነበር ማለት ነው ከዛም አልፈው ቁርአን ከመምጣቱ በፊት ተውራትና እንጅል በሰጣቸው ትንቢ መሰረት እርግጠኞች ሆነው ኪታቡ ነብዩ እንደሚመጣ ኪታቡ እንደሚወርድ የሚናገሩና የሚያስተምሩት እነሱ ራሳቸው ነበር ከዛም በላይ መዲና አካባቢ መጥተው የሰፈሩት ለዚህ ጉዳይ ሲባል መዲና ሀገራቸው አይደለም የይሁዶች እና የይሁዶች ወጥሮ ጀምሮ ሻም ነው ሀገራቸው ሻም ማለት ያው እንግዲህ ፍልስጤም ኡርዱን ሱሪያን የማካለለው ሉብናን አካባቢ ሻም ይባላል ትልቅ ሀገር ነው የነብዩ ወኒ እስራኤል መፍለቂያ እዛ አካባቢ ነው ወጥሮ ከዛ ለመጀመሪያ ጊዜ ወደ ጅዝረት አልዓረብ ሂጃዝ ውስጥ ምን አመጣቸው ሂጃዝ የመጡት እኮ አዲሱን ነብይ ሊጠብቁ ነው ሱብሃንአላህ ለላ ጉዳይ አልመጡም ምክንያቱም ተውራት ከነቦታው ሐጅዷል ጀበል ፋራን ይላል ነብዩ ተወልዶ የሚያድገው በመካ ተራራ ስር ነው ይላል ጠብል ሂጅራ የሚያደርገው ደግሞ في في مكان ذات نخل بين حرتين ይላል በጣም ያ ተምራ አትክልት የበዛባት ረባዳ ቦታ ዙሪያዋን ደግሞ ኮረብታዎች ጥቁር ድንጋይ በሚበዛባቸው ኮረብታዎች የከበቧት ይላል መዲና ሲያስቀምጥ ማለት ነው ይችወታ ስትፈልግ ስትጠና በቀጥታ መዲና ሆና ነው የተገኘችው ማለት ነው ስለዚህ ያን ቦታ ሄደን እዛ ቦታው ላይ መጠበቅ አለብን ብለው ነው የመጡት ከዚህ መልክ የመጡ ሰዎች እንደገና ይክዳሉ ተብሎ ይጠበቃል እና እንግዲህ አሸራት ሲኒ አሳልፈዋል ነብዩ ሳይወለዱ በፊት ነው እዛ ቦታ መጥተው የሰፈሩት እሳቸውን ፍለጋ ግን ከዛ መጥተው በጉጉት ሲጠብቁ ቆይተው እንደገና ደግሞ በአካባቢው ዋሪዎች ተጽኖ ሲያረጉባቸው አንድ ህዝብ እንግዲህ በታው ታገሩ ፈልሶ ለተለያየ ጉዳይ ወደ ተዋገር በሚሄድ ጊዜ ተከለጣፊ ነው የሚሆነው መብት የለውም ሀገሬ ስላልሆነ ማለት ነው እና እዛ አካባቢ ነዋሪዎቹ አውስና ፈገለጅ የሚባሉት ሙሽሪኮች ናቸው ልክ እንደ መኮች ታወት እንጂ ምንም ነገር አያውቁም እና አስላቸው ደግሞ እነዚህኞቹ አውስና ፈገለጆች ከየመን ነው ፈልሶ የሄዱት የመን ግድብ በሚፈርስበት ጊዜ ታደሩ ከጥቅም ውጭ ስለሆነ ተበታተኑ በየክፍለ በየአካባቢው ከዛ አንዱ ክፍል ነው መዲና ሄዶ የሰፈረው እና እነዛ አውስና ከዘረጅ የሚባሉ ሁለት ቡድን ሆነው መዲና ለብዙ ለብዙ መታመታት ቆይተዋል እነዚህ የሁዶች ግን ወደ መጨረሻ ነው የመጡት መሃል ከተማውን እነዚህ ስለያዙት እነሱ መሀል ከተማ መግባት አልቻሉም የሁዶቹ ማለት ነው ዳርዳሩን ነው የሆኑት ዙሪያውን ዳርዳሩን ያውም በጥገኝነት ማለት ነው ባላባቶች እነዚህ ሙሽሪኮች ባላባቶች ነው ከተማ እንዳይገቡ ፈቃድ አልፈቀዱም እንግዳውሳ በዙሪያ ፊደዋህል መዲና መኖር ትችላላችሁ ብለው በጥገኝነት ፈቀዱላቸው ማለት ነው ከዛም እንደገና የነሱ ማህበርተኞች እንዲሆኑና ከነሱ ጋር ያው ተባብረው እንዲኖሩ ተስማምተው ቀጠሉ ዋናው አላማቸው ግን ያ የመጨረሻው ነብይ ሲመጣ ከሱ ጋር ተባብረው እነዚህ ሙሽሪኮች ደብዛቸውን አጥተው መዲና የነሱ አገር እንድትሆን ነው አላማው ማለት ነው ይህን ነገር ግጭት በሚፈጠርበት ጊዜ አልፎ አልፎ ይናገራሉ ራሳቸው እና አንድ እንግዲህ የውጭ ሀገር ዜጋ የሆነና ኗሪ የሆነ ህዝብ ሆነ ባልሆነ ነገር ሲጋጭ ያቺ ውስጥ ያለች ነገር መነሳቱ አይቀርም አንተ ስደተኛ ጠገብክ አይደለም አርፋ አትቀመጥም እንዲታልክ ከዛ አካባቢ እናበረሃለን ይላሉ ለሙሽሪኮቹ ማለት እና ውስጥ ፈዝረክ ያነ የሚያበረውን ነገ የሚያናቃለን ይላሉ እነሱ ደግሞ ለማን መጣሁልህ ተዘጋጅተልሃለሁኝና እኔ አሁን አቅም ስላነሰኝ እንጂ የመጨረሻው ነብይ ሲመጣ ከሱ ጋር ግንባር ፈጥረን እንጠነክርና እናንተ ጸረ ነብያ ስለሆናችሁ ሙሽሪኮች ናቸውና ከዛ አካባቢ ጠርገን እናጠፋቸዋለን እያሉ ይናገሩ ነበር የስጠፍ የሆነ ማለት የጥሩሁን የተመነውን ነስረ ወልፈትሃ ማዕረሱል ጀዲድ አዲሱ ከልጅ ጋር ተባብረው ዲል እንደሚያገኙ ይናገሩ ነበረ ማለት ነው ይህን መናገራቸው ለነዛ ለሙሽሪኮቹ ጠቀመ ማለት ነው እና ብልህ ከወደድ ከጥላቱ ይማራል እንደሚባለው እንዲህም አለ እንደ ታዲያ የመጨረሻው ነብይ ሲመጣ እኛ ለምን አንቀበልም የሚል መልእክ እያስተላለፉ ነበረ ማለት ነው ቅን ሰው ጊዜ በቀላሉ ጥቅሙን ያውቃል እነዛ ሙሽሪኮቹ ተሽለው እንደዚህማ ከሆነ ለካ እነዚህ የመናጤዎች የእኛን ሀገር ሊቀሙ ነው መጨረሻው ነብይ ጋር ተባብረው ይህ ከሆነ ደግሞ አዲሱ ነብይ ሲመጣ እሱን ለምን እኛ የሚል መሰረት ጣለ ማለት ነው ያጠቀማቸው ለነዚህኞቹ እና ምን ቀብሩ ማለት ነብዩ አለይሂ ሰላቱ ወሰለም ከመምጣታቸው በስተፊት እነዚህ የሁዶች በመዲና ዙሪያ ይኖሩ የነበሩት ሙሽሪኮቹ ጋር ሲጋጩ ምስጥር ያመልጣቸዋል ማለት ነው ሰው በሚናደድ ጊዜ ነው ምስጥር የሚያመልጠው ራሱ መቆጣጠር እና ማለት ነው ዳየት ይሆን እነሱ እንግዲህ ሙበጠን የሆነ ዙር የሆነ ዛቻ ይዙትባቸዋል ማለት ነው አሁን እናንተ ያው ባላባትም ብላችሁ ለጊዜው ተኩራሩ ተንቀባረሩ ግን ነገ አጌታ የነገረን የማይቀርትም ቢያለ የመጨረሻው ታላቁ ነብይ ይመጣል እዚህ አካባቢ ነው የስደት አገሩ ብሏል እሱ ደግሞ በሚመጣ ጊዜ እኛ ባለን ልምድ ይላሉ ያው ከታሪክ ነብይ ጋራ የማበርና የአላህን ፍቃድ የመቀበሉ ፍቃድ ልማዱ ስላለን ከሱ ጋር እንዋሃድና ከሱ ጋር ጠንክረንና አብረን እናንተን እናፈልሳቸዋለን ከዛ አካባቢ እያሉ ይደነፉባቸው ነበረ ማለት ነው በማን ላይ አለ الذين كفروا ማለት አለ الاوس والخزرج فلما جاءهم ما عرفوا ያ ቀደም ሲል በጥንት ያወቁትና የናፈቁት ታላቁና ዝነኛው ነብይ ሲመጣላቸው ግን ከፈሩ ቢ እንደዛ ሱስና እንደተመኙት አማኝ ሆነው እሱ ጋር ማበር ሳይሆን በኒ እስራኤል ስላልሆነ እንደገና ካዱ እሱ ይመጣል የተባለው ይሄ አይደለም እያሉ መካድን መረጡ ማለት ነው ያኔ አውቆ ልግመኞች ከመሆናቸው የተነሳ አላህ ተቀየማቸውና ምን አደረገ እርግመቱን አወረደባቸው ጭባ ሰፈረባቸው ማለት ነው فلعنه الله على الكافرين على اليهود الكافرين وهم يعلمون انه الرسول المنتظر የሚጠበቀው ነብይ እሱ መሆኑን እያወቁ የካዱ በሆኑት ካዲዎች ላይ የአላህ እርግመት ይውረድባቸው አለ ማለት ነው በዚህ መልክ ነው እንግዲህ አላህ Subhanahu Wa Ta'ala ሚስጥራቸውን ያጋለጠው ከዛ በኋላ ያው ሰው ታፈረ መመለስ አይችልምና እስከ መጨረሻው ቀጠሉበት ነቢዩም አለይሂ ሰላቱ ወሰላም ኃይላቸውን አስተባብረው ከነዛ ነዋሪዎቹ ሙሽሪክ የነበሩት አውስና ኸዝረጅ ሰለሙላቸው አንሳሩላህ ሆኑ ከነሱ ጋር ሆነው እናባርላለን ያሉትን እንደገና ወደ ሀገራቸው እንዲባረሩ አደረጓቸው ማለት ነው ተመሰረው ያንፉሰው እና እነዚህ በኒ እስራኤሎች ወይም ይሁዶች ነፍሳቸውን የሸጡበት ዋጋ ምንኛ ከፋ ይላል አላህ Subhanahu Wa Ta'ala ወንና የነብይ ትክክለኛ አለመሆኑን አውቀው ነው የካዱት አይደለም ነፍሳቸውን ለግላውና ለጊዜያዊ ጥቅም በመሸጣቸው ነው በትክክል መቶ በመቶ ይመጣል ተብሎ ሲጠበቅና ሲናፈቅ የነበረው ነብይ ይህ እንደሆነ አውቀው ግን መቀበሉን የካዱት ለምንድን ነው ጊዜያዊ ጥቅም አሳልፎ ላለመስጠት ነው ምክንያቱም እነሱ ነብዩ ከመምጣታቸው በፊት በአለም ላይ ያሉ የሃይማኖቶች መሪ ናቸው ዲቅ ናቸው ማለት ነው ሃይማኖት ከተባለ ይሁዳ ነው እና ክርስቲያኖቹ በሁለተኛ ደረጃ ነው የሚመጡት ማለት ነው እነሱም ደግሞ ምንጫቸው ያው ነው እሳንም ባይቀበሉ በመሰረቱ ያው ክርስቲያን የሆኑ ሁሉ ይሁዳን ዲን ይቀበላሉ ምክንያቱም ምንጫቸው መሰረቱ ተውራት ነውና ተውራት እንጂል ሲመጣ ተውራትን አልሻረውም ታሻሽለው እንጂ ሊሽረው አልመጣውም ነው የሚለው ማለት ነው ሁለቱንም አጣምረው ነው ክርስቲያኖቹ የሚጓዙት ማለት ነው ስለዚህ ይሄ ነገር በሚመጣ ጊዜ እኛ መርከዛችን መልቀቅ የለብንም የሚለው ነገር ነው ያመረጡት ማለት ነው እኛ እስከዛሬ በምድር ላይ ወደር የሌለን የሃይማኖት ባላባቶች እኛ ነን መንፈሳዊ መሪዎች መሆን ያለብን በአለም ላይ እኛ ነን የሰው የግን ነብይ ነው ብለን ከተቀበል ነው ይህን መርከዛችንን ሊቀማን ነው ብለው ነው የሰጉት ማለት ነው እንግዲህ ትንሽ ዋጋ ነው ዝግባ የማይባል ነገር አንተ አንድ የሆነ ባባስ ሁነህ መዘወርና መከበር ይቀርብኛል ብለ የአላህን አማና በአለም ደረጃ የላከው ነብይ ትክዳለህ ሽረዱ አንፈሰው ነብሳቸውን የሸጡበት ዋጋ ምንኛ ከፋ ይላል እና ያው ካካ ባዳ ቅዱስ የተባለ መወደስና መሳለም ይቀርብናል ብለው ለዚህ ዋጋ ሲሉ ሸጡ አከራቸውንም ዱንያቸውንም ማለት ነው አያቁሩ ቢማ አንዘለላህ አላህ ያወረደውን መመሪያ ቁርአንን ለመካድ ምንድነው የገፋፋቸውና ያደፋፈራቸው ብትል ነፍሳቸውን ለውዳቂ ዋጋ መሸጥ ለግላዊ ስምና ጥቅም ብለው ይህንን የመሰለ ዲል ሊያጣሉት ማለት ነው የሚያደርጉት ለምንድን ነው በግየን ሐሰደን ማለት ነው ተምቀኝነት እና እኛ እስከዛሬ ታፍረን ተከብረን ይሁዳ ነው በአለም ላይ የሃይማኖት መሪ እየተዳን ቆይተን እንደገና ዛሬ ወረዳ ወርደን ከአረቦች ለወጣ ነብይ እንዴት እንሰጣለንና ደስ ተማሪዎቹን እንሰለፋለን የከሚሆንማ ባለው ስማችንን እየተከራከር ብንቀጥል ይሻላል ብለው በዚህ መልክ በምቀኝነት ተገፋፍተው ነው ወደ ኩፍሩ የገቡት ይላል እና ምቀኝነቱ ለምንድን ነው አንዩነዚል አላሁ ሚን አላህ ከትሩፋቱ ማውረዱ አስቆጥቷቸው አላመን የሻው ምን አይባዲ ከባሮቹ መካከል በመረጠው በፈቀደው ሰው ላይ አላ መሐመድ ማለት ነው አለይሂ ሰላቱ ወሰለም እና መሐመድም እንደነሱ ያላ ባሪያ ነው በዘርም ከሆነ ደግሞ ከነሱ ያልተለየ ያጎታቸው ልጅ ነው በምን ይበልጡታል ትናንትና እነሱን እንደመረጣቸው አላህ ደግሞ በተራው ትሩፋቱን ያደለውን ሰውዬ መርጬ ይህን እድል ስለሰጠሁት እንዴት እኛ ለሱ ይሰጠዋል በሚል አኩርፈው በመቀኝነት ነው ያን ነገር ላለመቀበል የወሰኑት ይላል ማለት ነው እና በከባሮች መካከል በሻው ሰው ላይ ማለት እንግዲህ ሰው ሲባል በአጠቃላይ በመሰረቱ አንድ ነው ከሱ መካከል አንድ ቀን የአንድኛውን ዘር መርጠዋለሁ እስከዛሬ ነው ሙሳን እንደመረጥኩት ማለት ነው አሁን ደግሞ በተራው ሌላውን ከመረጥኩኝ ምን አለ አላህ ያቁማ ይሩዱ ወጣለማ ይሻ ነው ትናንትና የፈለገውን መርጦ ነበር አሁን ደግሞ ከባሮቹ መካከል ሌላውን የፈለገውን መረጠ እኛ ግን እሱ ፍቃድ መቀበል አለብን ማለት ሲጠበቅባቸው ትናንትና በነካጁ እንደለመደ በእኛ እንደጀመረ በእኛ መጨረስ አለብን ከዛ ውጭ ከሆነ ግን አንቀበለውም የሚል የምቀኝነት አቋም ይዘው ለጥፋት ተዳረጉ ይላል ማለት ነው አሁንም ያለው ችግር ይሄ ነው በአለም ላይ ሰዎች ሁሉ ጊዜ አንድ ብልጫ የሰጣቸው እንደሆነ ጌታ ያን የሰጠንን ነገር እኛ ልዩ ፍጡር ነን ብሎ መቆፈት ከኛ በላይ ላሳር ሌላው ቦታ የለውም የምን የሰው ልጆችን ሁልጊዜ የሚያጠፋው ማለት ነው ምን አለ አንተንም እንደመረጠ አቅልዬን ጀነራሱ አንተን የመረጠ ጌታ ሌላውን ባሪያውን ይመርጥ ምን ነው የሚከለክለው አንተ ምን ልዩነት አለ ከሌላው ግን ያ ይዋጥላቸው ማለት ነው እኛን እስከ ትናንትና መርጦናል ብዙ ክትቦች አውርዷል ብዙ ነብያት ተልኳል ስለዚህ እንደጀመረ በእኛ ማጠቃለል አለበት ከዚህ ውጭ እጀ ሌላውን መርጣለሁ ሌላ ኪታብ አወርዳለሁ ካለ ግን ይህንን እኛ አንቀበልም የመጣው ቢመጣ የሚል ምቀኝነት ይዟቸው ነው ለዚህ ጥፋት የበቁት ይላል አላህ Subhanahu Wa Ta'ala ሰባኡ ቢገደልን አላ ገደብ እና እያወቁ ይህንን የመሰለ ድርብርብ ጥፋትና ክፋት በመፈጸማቸውና ለጊዜያውና ለግዳዊ ጥቅም በመቸነፋቸው በቁጣ ላይ ቁጣ ተሸክመው ተመለሱ ይላል እና እንግዲህ እነሱ ወደ መዲና የመጡት የአላህን ሪዷን ያገኙ ነበር ግን ሲመለሱ ምን ምን ይዘው ተመለሱ ውርደትንና ቅሌትን የአላህ እርግመትን ተሸክመው ተመለሱ ማለት ነው ለምን አቋማቸው በመበላሸቱ መጀመሪያ የአላህ ነብይ ያለበት ቦታ ሄደን ጠብቀ ነው እሱን እንደግፋለንና እንረዳለን ብለው አመጣታቸው ምንድን ነበረ የሚጠበቀው የአላህ ነብይ ጋር ያበናጽፋቸው ነበረ አሁን ግን በተቃራኒው የመጣውን እድል ባለመጠበላቸው የአላህን ውዴታ በማትረፈንታ የአላህን ቁጣ ሸምተው ተመለሱ ይላል ያውም አንድ ቁጣ ሳይሆን ድርብርብ የሆነ ቁጣ ማለት ነው ወሊል ካፊሪና አዛቡ ሙሂን እንደገና አዲስ ስም ተወጣላቸው ትናንትና አስባው ሙሳ ሙስሊሚን ነበሩ አሁን ግን ወሊል ካፊሪን ይላቸዋል አላህ Subhanahu Ta'ala ካዲዎች ናቸው እና ኢማን ሲመጡ ኢማን ይዘው ነበር የመጡት በተውራት በሙሳ ነበር አሁን ግን ኩፍር ተሸክመው እርግመን ደርበው ነው የሄዱት ማለት ነው በመሆኑም ለእንዲህ አይነቶቹ ካዲዎች አዛቡ ሙሂን አዋራጅ የሆነ ቅጣት ተወስኖላቸዋል በአላህ በኩል ይላል ማለት ነው ስለዚህ አላህ Subhanahu Wa የሰው ልጆችን የሚያስተናግደው እንዳቀራረባቸው ነው ማለት ነው ጥሩ ሆነው በሚመጡ ጊዜ በጥሩ ይቀበላቸዋል ያከብራቸዋል ይምራቸዋል የጸጋውን ያጎናጽፋቸዋል በሚጠሙና በሚለግሙ ጊዜ ደግሞ ወደ ክደት ሄዱ ማለት ነው ያ ከሆነ ደግሞ ካዲ የሚለውን ስም እንሸልማቸውና ለውርደትና ለቅሌት እንዳርጋቸዋለን የእጅ ነው ምንሰጥህ ማለት ነው እነላህ ላይ ይغيروا ما بكم حتى يغيروا ما بانفسهم እንዳለው እንዳመጣጠን እናስተናግደሃለን ነው ስለዚህ አሁንም እንግዲህ ወመተል እስላም ከዚህ ታሪክ መማር አለባቸው ማለት ነው በስምና በታሪክ መኩራራት የትም አያደርስም ትናንትና ታላላቆችኛ ያነበርን አሁንም እኛው ነን ምንቀጥለው ማለት አትችልም አላህ ያንተን የሚያከብረ እስካከበርከውና ፍቃዱን እስከተከተልክ ድረስ ነው ከፍቃዱ ካፈነገጥክ በቅጥበት ሊለውጥ ይችላል ስለዚህ በመስመሩ ላይ ስተቅን ከማኡምርተ እንዳለው በመስመሩ ላይ ቀጥ ብሎ የሚጓዝ ካለ አሁን ይቀጥላል ካልጣልከው አላህ አይጥልህም ማለት ነው አገራህን በልተ እንደገና አቋምክን ገልብጠህ በስም ብቻ እየተቆራራ እኔ ነኝ ታላቁ ትናንት አሁን ምን ይው ቀጥላለህ የምትል ከሆንክ ግን አይምሰል ይሄ ነገር አያቀጥልም ይላል ማለት ነው ወኢዛ ቢለለሁም አሚኑ እና እነዚህ እንግዲህ ካህዲዎች እናንተ መጀመሪያ የመጣችሁት እኮ ታላቁን ነብይ ለማግኘትና ለመተባበር ነበረ ታዲያው ምን ችግር ተፈጠረ የመጣችሁበትን ነገር ይኸው መጥቶላችኋልና አዲሉ እመኑበት በነብዩ ተቀበሉትና ተከተሉት ተብለው ሲመከሩ ዘለላህ ይዘዛ መጣው ቁርአን እናንተ ለምን አታምኑበትም ትናንትና አዲሱን ነብይና ይዞት የሚመጣውን መለኮታዊ መርህ እንከተላለን ብላችሁ ነበር የመጣችሁ ያ የተባለው እጅል መጥቷልና ለምን አታምኑም እና አትቀበሉትም ኪታቡን ሲባሉ ምን የሚል መልስ ሰጡ قالوا نؤمن ቢማ انزل አለይና እኛ በእኛ ላይ በተወረደው እናምናለን አሉ ማለት ነው ወደ ዘረኝነታቸው ተመለሱ ወደ ጠባብነታቸው ማለት ነው የጦር ተናጥለስ ምን አመጣው መዲና ድረስ ተውራትን እዛው ይዞት አልነበረም አሁን ያው ዛሬ የመጣንበት ጉዳይ እንዳሰብነው አልሆነምና እኛ ቀደም ሲልም አማኞች ነን በራሳችን እናምናለን ማለት ጀመሩ ማለት ነው ሙእሚኑ ቢማ ኡንዚላ ወደኛ በበኛ ላይ በተወረደው ተውራት እናምናለን እሱን ካመን በቂ ነው ችግር የለም ማለት ጀመሩ ማለት ነው የከሆነ ታዲያ ለምን መጣችሁ መጀመሪያ ፍለጋ ምን አስፈለገ ለሚባለው ግን መልስ የለም ከዛ ወይፍሩነ ቢማ ወራአሁ ቢማ ባዕደሁ ከዛ በኋላ በመጣው ኪታብ መካዲን መረጡ ያው ቀደም ሲል የነበረውን ኪታብ ተውራትን እንቀበላለን እሱ ይበቃናል ከዛ በኋላ ያለው ግን አያስፈልግም የሚል አቋም ያዙ ማለት ነው ይህ ማለት ግን ተጠባጭ ያንን የመጀመሪያውንም መካር ነው ምክንያቱም የመጀመሪያው ኪታብ ጋብዟቸው በሱ አጥራባርነት ሆኖ ነው የመጡት የመጨረሻው ነብይ ይመጣል ቦታውም እንዲህ እንዲህ ቦታ ነው እዛ ቦታ ሄደ ሰው ያገኘዋል ብሏቸው ያንን አምነው ነው በወቅቱ የመጡት አሁን ግን ያንን ትንቢት እንደገና ሲያጥፉት በቀድሞ ኪታብ ውስጥ እንዴት ነው ያመኑት ተውራትም ትክክል አይደለም ማለት ነው ተውራት ትክክል ከሆነ እዚህ ቦታ የሚያገኝ ሰው ነብይ ነው ብሎ ከመሰከረ አሁን እንደገና በተውራት እናምናለን ማለት የተጋጨ አካር ነው ማለት ነው በተውራትማ ካመንክ ተውራት ይሄ ነው የመጨረሻው ነብይ ይያለ ነው ያለው ግን በስሙ ብቻ በተውራት እናምናለን ይላሉ ውስጥ ግን ተውራትንም ክደውታል ራሱ ማለት ነው ከመሆኑም ቁርአንን ብቻ ሳይሆን በዚህ አካዳቸው የራሳቸውንም ኪታብ እንደካዱ ይቆጠራል ለዚህ ነው አላህ በግልጽ ወሊል ካፊሪን የሚላቸው ማለት ነው ቁርአንን በግልጽ ተውራትን ግን በእጅ ክደውታል በሁለቱም ኪታቦች አንጻር ግን ካፊር የሚል ክብር ተሰጠመን የማዕረግ ተሰጣቸው ማለት ነው ወይኩሩነ ቢማ ወራአሁ ተቁርአን በኋላ ቀጥሎ የሚመጣው እንጅልንም አይቀበሉ የሁዶች ያው ኢሳንም እንደዛው ሲያንከለክሏቸው ነው ሳይቀበሏቸው ይሄዱት ማለት ነው ቁርአንንም ጨምረው መሐመድንም እንደዛው ካዱ ማለት ነው በመሆኑም በሁሉም ነብያቶች እንደካዱ ነው የሚቆጠረው ከጥንት ጀምሮ የመጡት አባቶቻቸውና ቅድማያቶቻቸው እናምንበታል ያሉትንም ጭምር እሱንም ክደው ታረፉ እንኳን ሊጨምሩ ነው የሚለው ወል ሀቁ ሙሰዲቅ ሊማማሁም እነሱ ጋራ የቆየውን ኪታባቸውን የሚመሰክርና የሚያረጋግጥ ሲሆን ሁልጭ ያለ እውነት ሆኖ እያለ እነሱ ግን በቀጥታ መካድን መረጡ ይላል ቁል ፈሊመ ተቅቱሉና አንቢያ አላህ ሚን ቀብል ታዲያ እናንተ እንደምትሉት በቀድሞ መጻፋችሁ ራሱ በተውራት የምታምኑ ከሆናችሁ የአላህን ነብያቶች ለምን ተጀላላችሁ በላቸው ይላል ስለዚህ ስለ ቁርአን ተው ግን እናንተ በዲማው ዚላላይና በእኛ ላይ በተወረደው ተውራት እናምናለን እያላችሁ ነው እናንተ እንዳላችሁት በዛ እንስማማ በዛ ላይ ጥያቄ አለ ይበላቸው በተውራት የሚያምን ሰው ነብይ ግደል ይላል እንደ ተውራት ከምን ተነስታችሁ ነው ታዲያ ነብያትን የገደላችሁት ተውራት ተወረደ በኋላ አይደለም እንደ ያን ዘከርያን ይተፈጠፋችኋቸው መቼ ነው በተውራት ሲያመናችሁት ይላል ማለት ነው ነብዩላህ መሐመድ ከመምጣቱ በፊት የናንተው ጎሳዎች የሆኑትን በኒ እስራኤላን ነብያዎች ነብዮችን ገላችኋል አይደለም እንዴ ታዲያ በተውራት የምትመሩና የሱን ትእዛዝ የምታከብሩ ከሆነ ነብይን የመግደሉን ህግ ከየት ነው ያመጣችሁት ባላችሁ ይላል እንኩንቱ ሙእሚኒን ከማተዝሙን እንደምትሉ ታማኞች ከሆናችሁ የቀድሞ ኪታባችሁ ተውራት ነብይ መግደል ይፈቀዳል ብሏችሁ ነው እንደገደላችሁት ብለው ሲጠይቃቸው ይላል ምን መልስ አለ ተውራት ያላህ ነብይ ግደሉ ብሎ ይናገር ይችላል እንግዲህ ሊያረገው ይችላል ለቡሩስ ማንም ሊያረገው አይችልም ስለዚህ ወትሮውንም እኮ እንደው ይሸፋፈናችሁ እንጂ እናንተ እምነቱን ተለቀቃችሁት ዘመናት አስቆጥራችኋል ለምን በቀደምት ነብያትና ኪታቦች እናምናለን እያላችሁ ነብይን ትገላላችሁ ማንኛው ኪታብ ነው ነብይን ግደሉ ብሎ የፈቀደላችሁ ብለ ሲጠይቃቸው እናፋጣቸው ይላል ማለት እና በዚህ መልክ እንግዲህ እነሱ የኩፍር የሚባለው ስማቸውን ያበቀሉት ነብዩ መሐመድ ከመጡ በኋላ ሳይሆን ቀደም ሲል ወደ ኩፍሩ ዓለም እንደገቡ አበክሮ አረጋገጠባቸው ማለት ነው هذا صلى الله وسلم على النبي وعلى መልሰናል እና የበኒ እስራኤሎችን ጉዳይ እንግዲህ አላህ Subhanahu Wa Ta'ala ከጥንት ታሪካቸው ጀምሮ እስከ መጨረሻ ድረስ ያለውን ድብብቆሽና ተንኮላቸውን እያጋለጠ ሙስሊሞች እንዲነቁባቸውና እነሱን በመጡበት አቅጣጫ እንዲቋቋሟቸው ለማዘጋጀት ነው ይህን ሁሉ የሚያደርግልን ማለት ነው እና አሁንም በመቀጠል ወለቀድ ጃአኩም ሙሳ ቢልበይናት ይላል በአንድ ወቅት ነቢዩላህ ሙሳ ግልጽ የሆኑ ተአምሮችን ይዞላቸው መጣ ይላል ወላሂ አሁንም በቃለ መሐላ እያረጋገጠ ወላሂ ለተርጃቁም ሙሳ ከሊሙላህ በጣም ታዋቂና ተደናቂ የነበረው ታላቁ ነብያቸው ሙሳ የአላህ ነብይ መሆኑን የሚያረጋግጡለት በጣም አንኳርና ግልጽ የሆኑ ሙዕጂዛዎችን ታጥቆ ነበረ የመጣው እሱን እንግዲህ በመሰረቱ ተቀበልን እንኳ ብትሉ ለሱም ተገቢ ክብሩን አልሰጣችሁትም ሌላው ቀርቶ ለማለት ነው ሙሳ እንግዲህ እንደሚታወቀው በጣም ታላቅ ነብይ ናቸው ሙዕጂዛቸውም ጉልህ ነው በብዛትም በጥራትም ታላላቅ ሙዕጂዛ ያላቸው ሙሳ ናቸው ማለት ነው በሌላው ሱራ ያው ዝርዝሩን እንደሚያስቀምጠው እና ለምሳሌ ያው በአንድ አካባቢ ላይ የሚጠቅሳቸው ዘጠኝ ዲቲስ አያቲን ብላ ፍራውና ወመለኢ ይላል ዘጠኝ ጉሉ የሆኑ ሙዕጂዛዎችን ይዘው ነው የመጡት እነዚያን ሁሉ እያዩ መቶ በመቶ እርግጠኞች አልነበሩም ያው መቼም ተቀብለናል ቢሉም ያን ሁሉ ተአምር እያሳየ እንኳ ሙሳን እንኳ በአግባቡ እንደሚጠበቀው አልነበረም የደገፋችሁት ብሎ ይወቅሳቸዋል ማለት ነው بالبينات بالمعجزات الواضحات يا الله ነብይ ለመሆኑ የማያወላችሁ በጣም ግልጽና ተጨባጭ የሆኑ ሙዕጂዛዎችን ይዞላችሁ መጣ ያንን አይነት ድል ይዞላችሁ መጥቶ ያለ ለይስሙላ ተቀበልነህ ተከተልነህ ብትሉትም ግን እምነታችሁ ያን ያህል አልነበረም ሙሳ ጋር እንኳን ይላል ለዚህ ማረጋገጫው ምንድነው ثم اتخذتم العجل من بعده ሙሳ አብራችሁ እስካለ ድረስ ጠንካራ መሪ ስለሆነ ውልቅጣ ያሰኙ ነበር ከፍዱ ይዟችሁ ነበር ግን በአንድ አጋጣሚ ከእናንተ ለስራ ጉዳይ ወጣ ሲልላችሁ ክፍተቷን ተጠቅማችሁ ወዳውዱ ወደ ሽርካ የተዘፈቃችሁት እናንተ አይደላችሁም ይላል እንግዲህ ስዲቆች ቢሆኑ ኑሮ ጠንካራ ማግኘት ቢሆኑ ኑሮ ለስራ ጉዳይ አንድ 40 30 ቀን 40 ቀን አሚሩ ስለሄደ አንተ መብደን ቀይረ ትቆያለህ አበደን እንኳን በዛ ደረጃ ቀርቶ ማንም ሰው አንድ አለቃው ለስራ ጉዳይ ይሄድ ያደረውን ጠብቆ ነው የሚገኘው ማለት ነው እነሱ ግን በዛ ደረጃ በጣም የታወቁና የተደነቁ የሆኑት ነብይ ያን ሁሉ ተአምር ሰርተው እነ ፊራውንን እነ ቃሩና ሃሩን እነ አራን ቀንደኛ ጥላቶች አንበርኮ ያን ሁሉ ድል ያቀዳጃቸውን ታላቁን መሪያቸውን እሱ ወደ ላንድ ስራ ወደ አንድ ጉዳይ ሄድ ብሎ እስከሚመለስ ድረስ መሰበር አጥቷቸው ምን እንዳደረጋችሁ ታቃላችሁ ይላል ወለደጃኩ ሙሳ ቢልበይናት ግልጽ የሆኑ ሙዕጂዛዎችን ይዞ ከመጣና ከዛም ነብይ ነህ ከተቀበላችሁ በኋላ ጾም ተወሰሙ ለጅለ من እሱ ከእናንተ ተነጥሎ ወደ ሲና በረሃ በሄደና የተወሰኑ ቀናቶችን ባሳለፈ ጊዜ ወዳውኑ የገዛ ጌጣችሁን በወይፈን መልክ ቀርጻችሁ ጣዖት አቋቁማችሁ ጣዖትን እንደ አድርጋችሁ የያዛችሁ ጉደኞች አይደላችሁምን ወአንቱም ዛሊሙን በዚህ አድራጎታችሁ እናንተ የለየላችሁ ግፈኞች ናችሁ የድክዱ ትችላላችሁ ይላል አላህ Subhanahu Wa Ta'ala ያው እንደሚታወቀው ነብዩ ሙሳ እነ ፍራውንና እነ ቃሩንን በኋላ አገርና አካባቢውን ስለተቆጣጠሩ ያው መንግስታቸውን መምራት ግዴታቸው ነበረ አንድ ስርዓት አፈረስ ያናፈረስከውን ስርዓት በሌላ ስርዓት ተክተ መምራት ግዴታ ነው ሀገራት በተበታተነ መሄድ አትችልም ማለት ነው ስለዚህ ያን ደግሞ የተሳካ ውጤት ለማምጣት አላህ Subhanahu Wa Ta'ala ጥሩ የሆነ መመሪያ መስጠት ነበረበት ማለት ነው ነብዩ እንደገና ነፍራውን ሲወርቁ ከነፍራውን ያነሰ አመራር ከሰጡ ህዝብ ድጋፍ አያገኙም ማለት ነው አዘራ ፍርሰ እንዳደረገን እየተባለ ሁሉም ያኩርፎ ችግር ነው የሚፈጠረው ያ እንዳይሆን ምን አደረገ አላህ ጥላውን ወደ ጅና በርሃና ቶሎና በ30 ቀን ጸሎትና የጾም ስታረቅ ቆይተ በመጨረሻ 30 ቀን ኢዱ ላይ ታሪካዊ የሆነ ታላቅ ኪታብ ሰጣለሁ ዲንንም ዱንያንም አጠቃለሁ በኒ እስራኤልን የምትመራበት ብሎ ቀጠሮ ሰጣቸው ማለት ነው ለነዚህ ያንን እጅ ለመቀበል የተወሰኑ የሀገር ሽማግሌዎችን አስከትለው ሄዱ ዛበራ ከሚሄዱበት ጊዜ አንድ መልቲ የሆነ ሙናፊቅ ሰው ነበረ ሙናፊቁ ጊዜ ጊዜ ጠብቆ ነው የሚነሳው ክፍተት በሚፈጠርለት ጊዜ እና ይሄ ሰውዬ ቀደም ሲል እሳቸው ጋር የኖረው ነው በልጅነቱ ጀምሮ አማኝ ነኝ ብሎ አራጀ ፈጣሪ መስሎ ልብድብ የሚሰው ነበረ ሙሳ ብን ዘፈር ከነስሙም የእሳቸው ሞክሸ ነበረ የሚገር ይህ ሸይጣን ነው ሰውየው ማለት ነው እና ይህ ሰውዬ ቀደም ሲል ነብዩላህ ሙሳ በቅርብ ተላላኪያቸው ስለነበረ የአካባቢ ሁኔታቸው ሁሉ በየውስጥ አዋቂ ነበረ እና ጅብሪል አሚን ወደ ነብዩ ሙሳ በሚመጣ ጊዜ ብዙ ጊዜ በሰው ምስል ፈረስ ተቀምጦ ነበር የሚመጣው በፈረስ ከፈረስ የሚመጣ ጊዜ በር ላይ አስሮ ይገባል በሚገባ ጊዜ ፈረሳ የቆመችበት ቦታ ወዲያው በቅጽበት ይለመልማል በደረቅ መሬት ላይ ወዳው ጭኔ ይበቅላል ጨፌ ይሆናል ሰው የቆመችበት ነገር ይችን ያ ያለ ሄድሽ ወጣት ነው ይከታተላል ማለት ነው ሰጠሽ በኋላ ደግሞ ያ ጨፌ ወዳው ይጠፋል ከዛ ምን ወሰደ ይቺ ፈረስ የረገጠችው ነገር ሁሉ የህይወት ባህሪ አለው ማለት ነው ወሰደ ሳይንሳዊ ተነጀመረ ጀመረ ማለት ነው ከዛች እሷ ተረገጠችው አፈር ቆንጥሮ በእግሪቱ ቋጡ አስቀምጧል ይሄ ነገር ለምርምር ተጠቀምበታለሁ ብሎ ማለት ነው ከዛ መሰረት እንግዲህ እየቀጠለ ሄዶ እነ ሙሳ ያንን ታላቅ ድል ተጎናጽፈው አላህ Subhanahu Wa Ta'ala ለስልጣን በሚያበቃቸው ጊዜ ስልጣኑ ደግሞ ሰው ሰራሽ የመመሪያ ያረቀቀውና ያጸደቀው ሳይሆን ረብ ዓለሚን የመረቀል የመረጠልህ የተሳይ የተዋጣለት መመሪያ ሰጣሃለሁ አላቸው ያንን ኪታብ ሊያመጡ ወደ ሲና በረሃ ሄዱ ማለት ነው አላህ ይፋሉ ማይሻ ያው ለፊትና እዛው ይታቸው ይችል ነበር ለምን አይባልም እሱ ናናዛ ጥሩ ሲና ነው የምሰጠህ አላቸው ማለት ነው ያኔ ወንድማቸው ሃሩንን ወክለው እና ያው ህዝቦች ተንኮለኞች ናቸው ታቃለህ አደራህነት ተጠብቃቸው ወላ ተተቢ ሰቢል المفسدين አሉ ሙሳ በጣም ጥንቁቅ ነበሩ እና አደራ እነዚህ ይሰልመዋል ብለ በኒ እስራኤል ማመን የለብህም ለየት ቀን በንቃት ተከታተላቸው ብለው ይሄዱ ማለት ነው ምንም አደራ ቢባሉ ሃሩንም ባላቅማቸው ቢፍጠረጠሩ ማለት አሏቸው በላይ ሆነባቸው ማለት ነው የጎረም ሳግን ያችን ክፍተት ተጠቀመና በሱ ፍልየት ሙሳና ሀሩን ማለት የፖለቲካ መሪዎች ነበሩ ነብይ አይደለም ሙናፊቅ ነው በነብይነታቸው አያምኑ ግን ታጋይነታቸው ያደንቃል ማለት ነው ስለዚህ እነሱ ታግለው ፍራኦንን የሚያህል አምባገነን ደርሰው ለስልጣን ከበቁ እኔ ምን ተጠብቃለሁ ለምን እኔ ስድዴን አልሞክርም አላጎበዙ አሁን ትልቁ አንበሳ ዞረልኛል ሙሳ በቀላሉ አይበገርም እንግዲህ ሙሳ ሳይመጣብኝ አንድ ነገር አድርጌ ይሄን ስልጣን መሞጥለፍ አለብኝ ብሎ ያቀደና ስራውን ጀመረ ማለት ነው ስለዚህ በዛች እንግዲህ ቀደም ሲል ባጠመዳ ምርምሩ ላይ ተመረኮዘና ትንሽ ተዋላ ደርካሉ በኋላ ነብያችን ቀርሳ ማለት ጀመረ ደህና አይደሉም አጋጥሟቸው ይሆን አራ ተጨናቂ ሆነ ማለት ነው ህዝቡ ደግሞ የዋህ ነው ልጅ በጣም ይወዳቸዋል ከሁላችንም የበለጠ አሁን ለተናተነ ይሄድ ምን ጊዜ ናፈቅ ይሉታል ማለት ነው ራሳቸው ገና ላይ ሆን ይችላል ረምን ይብቃ ይላል በየጊዜው እየተነሳ ማለት ነው እና ይሺ የኛ ጌታ ተቆጥቶ ይሆናል ነብያችን ይወሰደብን አንድ ነገር ልጥም ጸሎት ማድረግ አለብን ቁርባን ማቅረብ አለብን ይላቸው ጀመር እንዴት እናድርግ ምንድነው ስራታችንን እንገምግም አለና ራሱ የግምገማ ብሎ አንድ ፕሮግራም አመጣማን እሱ ምን አደረገ ተራውን ከተማ ሲወጡ ያው የተለያየ ምክንያት እየሰጡ ሰዎች እንዳይነቁባቸው አክስቴ ቤት አጎቴ ቤት ሰርግ ተጠርቼ ነው ምናምን እያሉ ጌጣጌጥ እየተዋሱ ነበር የወጡት ይህንን በኺያና የወሰድነውን ሰውን ገንዘብ ተሸክመን በዚህ ተቆጥቶ ነው ሁሉን ባለበት ቦታ ነብይ አይኖርምና ለዚህ ነው ጌታ ነብያችን ያጠፋብናል ስለዚህ ይሄንን ገንዘብ አላህ የጠላው ርኩስ ገንዘብ ስለሆነ ማን ማቃጠል አለብን አላችሁ ከዛ የሚቃጠልበትን ቦታ ግን አዘጋጅቷል በሚስጥር አዘጋጅቶ ቅርጽ ሰጥቶ በወይፈን ምስል አራት ጊዜ ቀንድ ሻኛ ሁሉ ነገር ያለው የመሬት ቀርጾ አስቀምጧል እና ቡና አምጡ እኔ ማረገውን አረጋለሁ አለና ያንን የተብዙ ህዝቦች የተሰበሰበን የተከማቸው ወርቅ ወስዶ እዛ ጉድጓድ ውስጥ ጨመረውና በላው ላይ እሳት ለለቁሶት ብዙ እንጨቶችን ካከማቸ በኋላ ያዝምበታል ያ እሳት በሚግብበት ጊዜ ያ ወርቅ እየቀለጠ በዛ ጉድጓድ ይሰየማል ማለት ነው ልክ እንደ ውሃ ቀልጦ ይገባል እንደ ሸንጉሊት ሙሉ ሆኖ ወጣ ማለት ነው ያ ተጠሳት ተጠፋ በኋላ ለዚህ ነው ህዝቦች አያውቁም አስረክበው ሂደዋል እሱ ያው ተቀላጥፎ ስራውን ጨርሶ አብርዶ አውጥቶ ያንን ወላውሎ እንደ ፀሐይ የሚበራ ወይፈን ቁጭ ያደረገላቸው ማለት ነው هذا ኢላሁኩም ወኢላሁ ሙሳ አላልኳቸውም ያው ጌታ ታረቀናል እንግዲህ እነሱ የእነሱ ወርቅ መሆኑን አያውቁም መሳኪን አስረክበው ሄደዋል የእነሱ ወርቅ ጨፍልቆ የአንጣርነት ባህሪ ያለው ደግሞ ሙያም ነበረው ወዳውኑ በምስል በወይፈን ምስል አድርጎ እንደገና ደግሞ ውስጡን ክፍተት አድርጎ አድርጎታል በዛ ነፋስ ሲገባበት ውል ነበረ ይሄው እየመረቃቸው ነው እየባረካቸው ነው ይሄ ነው ጌታ ማለት ወትሮውንስ ጌታ አነ ማአኩም አይደለም የሚለው ሙሳ እኮ ተሳስቷል هذا ኢላሁኩም ኢላሁ ሙሳ ፈነሲ ሙሳ አላህ ይርሐሙ አለ ሙሳ ተሳስቷል ከዛሬ ደና ሲያስተምረን የኖረው ሰውዬ አላህ አብሮ ነበር የሚለው አሁን ምን ተፈጠረና ነው እንደገና በግንድ የጠፋው ሰው በረሃም ሄደው ጌታ ፈልጋለሁ እያለ ጌታ ይፈልጋል ቢላሂ አለይኩም ብላሻዋል ህዝቡ አርጎ ወሰዳቸው በአንድ ጊዜ ማለት ስለዚህ እሱ እንግዲህ ፈርዶበታል ተሳስቷል ከቶነ የራሱ ጉዳይ እኛ ግን ጌታችን ይኸው በጋር ተከስቶልናል ሰውባችንን ተቀብሎናል ካሁን በኋላ እሱን እየተሳለም መቀጠል አለብን አሉ ሃሩን ተቆጡ ተቃወሙ ላ ኢነማ ኢላሁኩም ወኢላሁኩም الرحمن ፈተቢዑኒ ወአጢዑ አምሪ ማን ይሰማቸዋል ተደረባክ ምን ታውቃለህ አርባ ተቀመጥ ባሉ ገባ ማለት ነው ያላህ ነብይ በዚህ ሁኔታ እንግዲህ በቀላሉ ነገሩን ግልብጥ አድርጎ ለአርባ ዓመት ሲታገሉበት የነበረው ተውሂድ አፈር ደምበልቶ በልቶ የጣዖት አምልኮ ሰፈነ በአንድ ጊዜ ማለት ነው እዛ መርዶ ተነገራቸው ለነው ለሙሳ እና ያንተ ኪታቡን እንካውሰድ ግን ህዝብ የለህም እኮ ህዝቦች ጣዖት አምልኮ ተዘፍቀዋል ብሎ ነገራቸው አላህ Subhanahu Wa Ta'ala እና ሁመተሁቱም ለጅለ የሚለው ይሄ ነው በወይፈን ምስል የሰራችሁትን የገዛችሁ የገዛ ጌጣችሁን እንደገና አምላክ አድርጋችሁ የያዛችሁ ጉደኞች አይደላችሁ መቼ አንድ አይሉት እንዲነብይ በነበረበት ያውም እንደ ሙሳ ያለ ነብይ በነበረበት ዘመን ይሄን ያደረጋችሁ ናቸው ስለዚህ በኒ እስራኤልን ከዛ በኋላ የፈለገው ሙእሚን ነኝ ተቀይነኝ እንደው ቢል ልታምኑት ይገባል ከዛ ደረጃ የነበሩ ሰዎች ይሄንን ታደረጉ የትኛው እስራኤል ላይ ነው ሊታመን የሚገባው ይላል ወአንቱም ዛሊሙን እናንተ ይህን ነገር አላደረግንም ማለት አትችሉም ታሪክ ያረጋግጥባችኋል ይህን ካደረጋችሁ ደግሞ ግፈኞች ናቸው አይን ያወጣችሁ በደለኞች ይህን ካደረጋችሁ ደግሞ አሁን የመጨረሻውን ነብይ ያውን ጎሳችሁ ያልሆነውን ብትክዱት ምን ያስገርማል ከእናንተ የሚጠበቀው ወትሮ ነው አላቸው ማለት ነው ወይዳ ከዝና ሚሳቀኩም ይላል አሁንም ደግሞ በተጨማሪ ዲያ አውሳላቸው ይላል እዝኩረሁም ያ ረሱላና ለእናንተ ጥብቅ የሆነን ቃል ኪዳን ይዘንባችሁ እንደነበርን አስታውሱ ባላቸው ወረፋዕና ፈውቀኩም ጡር ያንን ቃል ኪዳን ለማስፈጸምና ለማስከበር ደግሞ ተራራም በላያችሁ ላይ ያነሳንባችሁ መሆኑንም አትርሱ አስታውሱ ባላቸው ይላል ምን በማለት ሁዙ ማአተናኩም በቁዋ የሰጠናችሁን መመሪያ በንቃትና በትጋት ተቀብላችሁ የተመሩበት አልበለዚያ ግን ይሄን ጋራ በከተማ ላይ ጨምረዋለሁኝ ብዬ ባፋጠቅኳችሁ ጊዜ የሆነውን ታስታውሳላችሁ ወይስ ትረስታላችሁ ይላል ማለት ነው ወስመዑ እና የምላችሁን ማስጠንቀቂያ ስሙ ይህንን ካልተቀበላችሁ ያልቅላችኋል ባልኩ ጊዜ ምንድን ነበረ የተከሰተው ሁኔታ ይላል ማለት ያነ ሲጠንቃቸው ከመሞት መሰንበት በሚል ከልባቸው ሳይሆን ቃሉ ሰሚዕና ያለንን ነገር ሰምተናል ያው ኪታቡን ተቀበሉ ነው የሚለው እንደፈረደብን እንግዲህ ተቀበለናል አሉ ወአሰይና ግን ለመኖር ያህል ነው እንጂ ተቀበልነው ከልባችን አይደለምና ያው ትንሽ ቆይተው ጋራው እንደገና ተመልሶ ወደ ቦታው ሲሄድላቸው ትናንትና ሰሚዕና ብለው የተቀበሉትን ኪታብ አሰይና አሉ እንደገና መልሰው ማለት ነው በቃልም በተግባርም እና ያው እንግዲህ ጓራ በላያችን ላይ ሊጨምርብን ስለፈለገ ለመዳን ብለን እንጂ እኮ ከልባችን አይደለም አሁን ቢሆን በዚህ ኪታብ መመራት አንችልም እንዳላችሁም አትርሱ ይላል ወኡፍሪሁ في قلوبهم العجل ከዛም በላይ ደግሞ በልቦናቸው ውስጥ የወይተንን ፍቅር ተግተዋል ይሄ አይለቃቸውም በደም ተራቸው ውስጥ ገብቷል ሰርጦ ማለት ነው በዲኩፍሪም በክደታቸው ሳቢያ ክደትን ስለመረጡ ነብዩላ ሙሳ መጥተው ያንን ታወት አውድመውና አቃጥለው ወንጀለኛውን ማባረው እንደገና ወደ መስመሩ ቢመልሷቸውም ግን ከልባቸው ውስጥ አልወጣላቸውም የታወቱ ፍቅር ይላል አላህ Subhanahu Ta'ala ያን እንደውም በትውልዳቸው እየሰረጠ እስካሁን ድረስ የዛ የጣዖት አምልኮት ውስጣቸው ውስጥ አለባቸው ውሃው ጋር ተጥተውታልና ይላል ቁል ሰማያ ሙሩኩም ቢኢማኑኩም እና እንግዲህ የእናንተ እምነት ይህንን ይመስላል የእናንተ እምነት የሚያዝባችሁ ነገር ምንኛ ከፋ ይላል እንግዲህ ሙእሚኖች ነን ጀምረን እያላችሁ ትደነፋላችሁ ሙሚኖች ተሆናችሁት ታውቱን በተገዛችሁበት ጊዜ ነው ማለቱ ነው እሺ ታውት ተገዙ ይፈቀዳል ብሎ ነው ኢማናችሁ ያን እንታረጉ የቻላችሁት ታውትን የሚፈቅድ ኢማን ምን አይነት ኢማን ነው የምታወሩት ያላችሁት ባላቸው ይላል እንኳን ሙእሚኒን እንደምትሉት አማኞች ከሆናችሁ እንደኔ እንኳ አይደላችሁምና ማለቱ ነው እናንተ አባባል ሙእሚኖች ናችሁ ከተባለ ይህ አይነት ኢማን የሚያዝባችሁ ነገር ምንኛ ከፋ ኢማን ያለው ሰው ጧዓ እخلاص ተቅዋ ነው የሚያወርሰው እናንተ ኢማን ግን ሽርክ ኮብ ተንኮል ብቻ ነው የሚያፈራው ማለት ነው ታዲያ ምን አይነት ኢማን ያላችሁ በቃል ብቻ ነው የምታምኑት እምነቱ እንደምትሉት በልባችሁ ውስጥ ቢሆን ኖሮ እኮ ኢማን ያለው ሰው ሁልጊዜ እንቅስቃሴው ኸይራትን ነው የሚያፈራው መጀመሪያ ኢማን ልብ ውስጥ ነው ከዛ በኋላ ግን ልብ ካመነ መላው ሰውነቱ በሙሉ ኸይር ስራ ነው አብቦ የሚያፈራው ማለት ነው እግሩ ወደ ኸይር ወደ ያዝክበት ነው የሚሄደው ወደ ሰላተል ጀማዓ ወደ ዘክ ወደ ሐጅ ወደ ኸይራት ቦታ ነው የሚያመራው እጅ ወደ ሰደቃ ነው የሚዘረጋው አይንህ አላህ የወደደውን ነገር ነው የሚያው ጆሮ አላህ የፈቀደውን ነው የሚያዳምጠው ምላስ የሚናገረው ኸይር ነው መሆን ያለበት ምክንያቱም ልብ ሰይደል አባ ነው የልብ ዲያካል ሁሉ አለቃ ነው ዘሰላህ ሰላህ ጀሰዱ ሁሉ እንደተባለው ልብ ጥሩ ከሆነ ንጹህ ከሆነ ሸር ነገር ሊወጣው አይችልም ማለት ነው የአካል ክፍሎችን በሙሉ ደግሞ የሚመራና የሚያስተዳድራቸው ልብ ነው እና ሙሂል እስከሆንኩኝ ድረስ እኔ አላህ ባልወደደው ቦታ አልገኝም ስለዚህ የኔ አካል የሆንኩ ሁሉ ወንጀል እንዳሰራ ብሎ ነው የሚቆጣጠረው ማለት ነው ደግሞ ሙሂን እስከሆንኩ ድረስ የታዘዘውን ማባደል የለም ስለዚህ ይሄ ማንኛውም የአካል ክፍል በታዘዘው ኸይር ነገር ላይ መገኘት አለበት ብሎ ነው የሚጀንደው ማለት ነው እናንተ ግን ሙሚን ወይ ነይ ትላላችሁ በተግባር ስትታዩ ግን በተቃራኒው ነው ካፍር የሚሰራው ነው የምትሰሩት ኢማን ሙሚን ያለው ሰው የሚያስበውን ጭራሽ አታስቡም ታዲያ ምን አይነት እምነት ነው እናንተ ያላችሁ በላቸው እያለ በማፋጠጥ ይቀርይቃል ማለት ነው እና እንኩንቱ ሙእሚኒን በእናንተ እንዳባባላችሁ አማኞች ከሆናችሁ እኮ ሙእሚን የሆነ ሰው ያ ኢማኑ በውስጡ እስካለ ድረስ መላው እና የአካል ክፍሎች በሙሉ ኸይራትን ነበረ ማፍራት ያለባቸው እናንተ ግን ሸርና ተንኮልን ነው እንጂ ብዙ ጊዜ የምታስተናግዱና የምታራምዱት በኸይር ላይ አትገኙ ነቲጀተል ኢማን አይታይባቸውም ውጤት የሌለው ኢማን ደግሞ ኢማን ሊባል አይቻልም በላቸው ማለት ነው ወኢን ካነት ለኩም ዳሩል አኺረቱ ኢንደላሂ ኻሊሳ እና አላህ ዘንድ ደግሞ የመጨረሻው ሀገር የኛ የግል ጥሪት ናት እያላችሁም ትናገራላችሁ ያ አባባላችሁ እንደምትሉት ከሆነ እውነት የመጨረሻው አጀር አላህ ዘንዳ ለእናንተ በግል ጥሪትነት የተያዘችላችሁ ከሆነ ሚንዱኒናስ ከሌሎቹ ህዝቦች ተለይታችሁ ሌሎቹ ህዝቦች ሁሉ ቀርተው ጀነት ለኛ ነው የተፈጠረችውና የተዘጋጀችው እስከ ማለትም እዳችኋል እውነት ጀነት የእናንተ ርስ ከሆነ ለሌሎች ድርሻ ሳይኖር ይሄ ከሆነ ትልቅ እድል ነው በመሆኑ ፈተመነው መውት ይህችን የመሰለች ታላቅ እድል ለማግኘት እናንተ ሞትን መመኘት ይጠበቅባችኋል እንኩንቱም ሷዲቂን ባባባላችሁ እውነተኞች ከሆናችሁ ይላል ማለት ነው ማለት ምንድነው ለየዱኹለ ጀነተ ኢላ መን ካነ ሁደን አው ነሳራ ይላሉ አይደለም መጀመሪያ ያሉት እነሱ ናቸው ለየዱኹለ ጀነተ ኢላ መን ካነ ሁዳ ሲሉ ክርስቲያኖች ሲሰሙ ደግሞ ከዛ ኮረጁና ለየዱኹለ ጀነተ ኢላ መን ካነ ነሳራ ቁድዋዎቹ እነሱ ናቸው እነኞቹ ተለጣፊዎች ናቸው ግን ይህንን ተማለት ይደዋል ራሳቸውን ከመቀደስና ሌላውን ከማርከስ አኳያ ይህችን ዓለም ብቻ አይደለም እነሱ የሚከራከሩት ማለት ነው አሁን እኛ እዚህ ፍልስጤም እንዲቀሙ ነው ቅዱስ ሊያፈርስ ነው እያሉ የሚጨነቀው እነሱ ጀነትም አናስገባም እኛ አስላል አርግነዋል እያሉ ነው ጀነት የእስራኤል ብቻ ነው የምን ያህል ሰምታችኋል እስራኤልን ፍልስጤምን ቢህላል ቢያረጉ ያስገርም መሬት አንድ በሬ ግንባር ማጣን መሬት ናት ጀነት አልፍርዳውስን በሙሉ ስምንቱንም ጀነት የኛ ነው ማንም ሰው ዘይ እንዳይ ጀነት ለመግባት ከፈለክ ይሁዳ መሆን አለበት ይሁዳ መጠመቅ አለበት አለበለዚያ ይሁዳ ያልሆነ ሰው አበደን ጀነት ቦታ የለውም የሚሉ ጎበዞች ናቸው ነው የሚለው አላህ እና በነሱ አባባል እንግዲህ ይሁዳ ያልሆነ ሰው ጀነት ብርሻ የለውም ምክንያቱም የነሱ የግል ርስት ናት ጀነት የነሱ ርስት ለመሆን የነሱ አባል መሆን ማግኘት አለብህ የአባልነት ትኬት ማግኘት አለበት ማለት ነው ይህ ካልሆነ ደግሞ ጀነት እንዳታስብ እንዳትጠብቅ የሚሉ ጎበዞች ናቸው ይህን አባባላቸውን ሙናቀሻ ሲያደርግ ምን አለ እንደ ይህማ ከሆነ እኮ እናንተ ተሳስታችኋል በላቸው ይላል በእናንተ ሎጂክ እንሄድ ጀነት እንዳላቸዋት የእናንተ ጥሪት ናት ከሆነ ደግሞ ይሄንን የሚያል ትልቅ እድል ያለው ሰው እዚች መከራዋ በዛባት ሀገር ላይ ነው ጆሮ ንክሻ የምታረጉት ሌሎች ቱርኩሳን ጋራ እናንተ ቅዱሳን ናችሁ ጀነትን የሚያል ዓለም የግል ርስታችሁ ካላችሁ እዚህ በዱንያ ላይ አንድ ብሔራዊ ሀገር የላችሁ እየተናከሳችሁ ናችሁ ያላችሁት ይህን ትታችሁ ለምን ወደ ጀጅነታችሁ አትሄዱም ቀድማችሁ በላቸው ይላል አላህ Subhanahu Wa Ta'ala ጀነት መድሙን የሆነለት ሰው ዱንያ ላይ በእውነት አንድ ቀን ማደር ይፈልጋል መቶ በመቶ እርግጠኛ ነኝ ጀነት የኛ ነው የኔ ነው ታልኩ እኔ ራሴ ዛሬ ማደር አልፈልግም ስለዚህ እውነት ጀነት የናንተ ከሆነች እና ለሌላ ሰው ድርሻ የሌለው ከሆነ ያውም እዚህ ዱንያ ላይ የኔ የምትሩት የምትቆሩበት ሀገር የሌላችሁ ሰዎች አገር እንኳን ያለው ይሆን የለመድኩትን የተወለድኩበትን ብለን ተሚላል አገር የላቸውም እየተንከለከሉ ነው አንድ ቀን እንዲህ አንድ ቀን እየተሳደዱ ነው ያሉ በዚህ ደረጃ መቆሚያ መቀመጫ የሌላችሁ ሰዎች ጀነትንም ያህል ሀገር ለእናንተ የግል ጥሪት ሆኖላችሁ ለምንድን ነው ሌሎች ርኩሳኖች ጋር ዝምትናከሱ ተታችሁላችሁ ጭቅጭቁን ተገላግላችሁ ጀነታችሁ ለመግባት ፈተመነው ለመውት ሞትን ለምን አትመኙም ብለው ሲጠይቃቸው ምክንያቱም ጀነት ለመግባት የሞትን ኬላ ማለፍ ግድ ነው ካልሞተ ሰው ጀነት አይገባ እና ጀነት ለመግባት የእናንተ እስከሆነ ድረስ ጀነት እርግጠኞች እስከሆናቸው ድረስ እንሙትና እንገላገል ይችን የጭቅጭቅና የመከራ አገር ለእናንተ ለውዳቂዎች ትተንላችሁ እንሄዳለን ባክኩ ሰድን ገላግለን ብላችሁ ለምን አትመኙም ብለው ሲጠይቃቸው ይላል እና ፈተመነው ሞታ ሞትን ተመኙ እንኩንቱም ሳዲቂን ጀነት የኛ ናት ያለኛ ማንም አይገባባትም እንደምትሉት ከሆነ ያችን ታላቅ እድላችሁን ለማገኘትና ለመገላገል ጀነትን ሲተመኙ አንዲት ቃል ተናገሩ በላቸው ይላል ይህን ሲጠይቋቸው ሊናገሩ አልቻሉም በስሙላ እንኳን ለደራኳ አንዳንድ ጊዜ መናገር ያስፈልገ ነበር ግን አወቁ ተሐዲው የአላህ ስለሆነ እስቲ ጀነት የማንተ ከሆነ አሁን ልሙት ብለህ ተናገር ብትለው አበደን አይናገርም ይሁዲ ለምን ጀነት እንደማያገኝ ያውቃል ያቱንም አላገኝ ከዚህም ሚስጥራ በሁለቱንም ሊያጣ ስለማይፈልግ አይ በዚህ አጋልጧቸው ይላል አላህ ሚስጥራቸው እንዴት አድርጎ እንደሚያወጣ ማለት ነው ወላይ የተመነው አበደን ይሁዶች በምንም አይነት ሞትን አይመኙትም ምክንያቱም ሞት ተተመኙ እዚህ ዱንያ ላይ ማመፁ ይቀራል ማለት ነው አባራነታቸው ይከስማል አላህ ደግሞ ይህንን ነገር ቢመኙ እንደሚያደርግባቸው ያውቃል ቢመኙ ኑሮ በአንድ ጊዜ እመት ይሆናሉ አሉ ረሱል አለ ሰላም ደግነቱ ስላወቁ ታስብላቸው አይመኙ እስቲ እንሙት የፈለገ ይሁን ይበል አንድ ሁዳ ላይ ሊያድር ይችላል ምድር ላይ ግን ይሄን ሊላ አይችልም ማለት ነው ለምን አይልም ትናንትም አይልም አሁንም ያለው አይልም ፈለገው ቢሆን እንቁሱ ዛሪቅን የምትሉ ከሆናችሁ በአባባላችሁ እርግጠኞች ከሆናችሁ ሞትን ትመኛላችሁ ብለ ብታፋጥታቸው ወለ የተመነው አበደ ላለመጨነፍ ብለው ለመከራከር እንኳን አንገት በላይ እንዲሆን ሞት ምንድነው ቢመጣ ንሙት ብሎ ለምን አይናገርም አበደን አይናገራትም በማ ቀደመት አይዲህም እጆቻቸው ባሳለፉት ወንጀል ታዲያ ለጀነት እንደማይበቁ ያቃሉ ከጀነት እንደተሰናበቱ ያውቃሉ እነሱ የግል ጥሪታችን ነው ነው የሚሉት ጥሪት ሳይሆን አባልነት አይፈጠርላቸውም እዛ ሌላ ህዝብ ጋራም አይገቡም እያለ ነው አላህ Subhanahu ለሱ ግን አክስ ነው ያልተን ገባው ሌላው ቦታ የለውም ሌላ ቦታ ከሌለው ባይሆን እዛ አጣጣቡት ተውና ወደዛ ሄዱ በላቸው ይሄን ደግሞ አይቀበሏትም ይላል አላህ Subhanahu Wa ለምን እጃቸው ባሳለፈው ደባ በየዘመኑና በየሀገሩ በአለም ላይ የተፈጠፉት ግፍና በደል ለነሱ ለጀነት ያበቃቸው ይህ ከሆነ ደግሞ ይችን ምኞት ቢመኟት እኔ ማረገውን አውቃለሁና እሺ ጠይቋቸው ይላል ማለት ነው ወላሁ አሊሙን ቢዛሊሚን እና እነዚህን ግፈኞችና በደለኞች ትጉር ምስጥራቸውን አላህ አዋቂ ነውና ይህንን ብጠይቋቸው ሊመኙ እንደማይችሉ እኔ አረጋግጣለሁኝ አተሐዳው እስቲ አንድ ይሁዲ ይናገርችን ቃል ችን ከተናገረ እኔ ወዲያውኑ ዋጋውን ፈጣዋለሁ አለ ሊናገሩ አልቻሉም ማለት ነው እስካሁን ድረስ አበደን ሙት የለም እንደው ለህይወት አሁን ዝም ብሎ በአንድ ጊዜ በገዛ እንደበቱ ልሙት ብሎ ሊጠይቅ ቀርቶ በመደበኛው እድሜ እንኳን መሞትን አይፈልግም ይሁዳ ታው ግድ ሆኖበት እንጂ ህይወትን ምን ያህል እንደሚወዱና እንደሚያፈቅሩ ወደፊት ያው በሚቀጥለው አያት ሊገልጽልን ነው ማለት ነው አዲ አይደለም የወተ ፍቅራቸው ከሌላ ሁሉ የተለየ ነው በምድር ላይ አሉ የተባሉ ሰዎች ሁሉ ሃይማኖት ያላቸውም የሌላቸውም የውዲያን ያለ ህይወት ማንም የለም ከሙሽሪኮች በላይ ይወዳሉ ሙሽሪክ ከሞተ በኋላ ጀነት የለም የለም የሚያውቀው ነገር የለም ግን ሞት የነሱን ያለ አይፈራ። እነሱ ግን ከማንም በላይ ሞትን ይፈራሉ ለምን እዛኛው ዓለም ቦታ እንደሌላቸው ያውቃሉ ያለች የሌለች ይላቸው እዛ ዓለምን ማመስ ስለዚህ ወለየ ተመነው አበደን ሞትን ጭራሽ አይመኙትም ለምን ዲማቀደመት አይዲም ሞትን ከተመኙና ወደዛኛው ዓለም ከተዘዋወሩ እጃቸው የፈጸመው ግፍና በደል ጀሃነምን እንጂ ሞትን ጀነትን አይፈቅድላቸውምና والله عليم بالظالمين አላህ እንዲህ አይነቶችን ግፈኞችና በደለኞች ስውር ድብቅ ምስጥራቸውንና ደባቸውን አዋቂ ስለሆነ በዛ አጋጣሚ ይሁዳ አንተም እስቲ ሞክር ባገኘ ቁጥር ሞት ሲተመኝ ብለህ ጠይቀው አበደን ሊያረጋት አይችልም ለምን ያ ቃልና ውጤቱ ምን እንደሚሆን ይላል هذا وصلى الله وسلم على النبي وعلى اله